وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الواجبات صلاة صلاة قديتا وجه ميورانو هي الأقوال أو الأفعال التي إذا تركها الإنسان عمدا بطل صلاته واجبات من بارد ግዴታ የሆኑ ስራዎችና ንግግሮች ናቸው። እነዚህ ግዴታ የሆኑ ስራዎች ናቸው፣ ንግግሮች ናቸው የምንላቸው አንድ ሰው ከተዋቸው ሆን ብሎ ከሆነ የተወው ሶላቱ የሚጠፋበት ነው። ወይን ተረከሀ ሰህወን ረስቶ ከሆነ ደግሞ ፈኢነሁ ዩጅቢሩሃ ቢሱጁድ ሰህዊ ለመርሳት ተብሎ በሚወረደው በሆነው ሱጁድ ይጠግነዋል ማለት ነው። እንግዲህ ሶላት በውስጡ እያንዳንዱ የምንሰግደው ሱና ሶላት የሚሆን ዋጅብ ሶላት አርካንና ዋጅባት የሚባሉ ክፍሎችን ይዟል። አርካን ማለት የሩክን ብዙ ቃል ነው። ማዕዘኖች ስንል ማዕዘን ከሚለው የተራባ ነው። ታዲያ ማዕዘን ማለት ወይም ሩክን ማለት ምን ማለት ነው ከተባለ እንደ ኡሱልዬን ሩክን ማለት ጃኒቡ ሸይኢል አቅዋ የአንድ ነገር ጠንካራ ጎን ነው። የአንድ ነገር ጠንካራ ጎን የዚህ ቤት አሁን ጠንካራ ጎኑ ማዕዘኑ ነው። ማዕዘኑ ወደቀ ማለት ቤቱ የለም። ልክ እንደዚህ ነው። ሶላትም እያንዳንዱ ሶላት ሱና ሶላት እንበለው ዋጅብ ሶላት በውስጡ ማዕዘናት ተብሎ ሶላቱን በዚህ አይነት ወጥረው ያቆመዋል። በውስጡ ደግሞ ዋጅባቶች ተብለው መሟላት ያለባቸው አስፈላጊያን ናቸው፣ ግዴታ ናቸው ተብሎ በግዴታነትም የተቀመጠ አለ። ታዲያ እነዚህን ነው የምናየውና ከንግግሮችም ከተግባሮችም ምን የሆኑ አሉ ማለት ነው? ዋጅባት የሆኑ አሉ። ሩክን የሆኑትንስ አሳልፈናል። ዋጅባት የሆኑት አንደኛ አተክቢራቱ ሲዋ ተክቢረት ኢህራም ከተክቢረት ልኢሕራም ውጭ ያለው ተክቢራዎች በአጠቃላይ አላሁ አክበር አላሁ አክበር እያልን የምንላቸው ተክቢራዎች ከመጀመሪያው ተክቢራ በስተቀር ያሉት ሁላቸውም ዋጅብ ናቸው። የመጀመሪያው ተክቢራ አላሁ አክበር ብሎ አንድ ሰው የሚገባበት ይሄ ሩክን ነው። ይሄ ከሌለ ሰላቱ ሙሉ ለሙሉ አልተጀመረም፣ ጠፍቷል ማለት ነው። የመጀመሪያውን ተክቢራ الله أكبر ብሎ ካልገባ ከዚህ ተክቢራ ውጭ ያሉት ተክቢራዎች الله أكبر ብሎ ሩኩ፣ الله سمع الله لمن حمده የሚለው ይመጣልና ወደ ስጁድ ሲወርድ الله أكبر ብሎ መውረድ፣ ከስጁድ ሲነሳ الله أكبر ብሎ ወደ ስጁድ ሲወርድ الله أكبر ከዛ በኋላ ይሄ እንግዲህ እያንዳንዱ እንቅስቃሴ ላይ الله أكبر እያለ የሚለው ይሄ ምንድነው ማለት ነው? ግዴታ አላሁ አክበር እያለ ማለት ግዴታ ነው። የመጀመሪያው ተክቢራት አላሁ አክበር ብሎ መጀመሪያ የሚላት ወደ ሶላት ሲገባ ይሄ ሩክን ነው። ከግዴታነትም አልፎ ማዕዘን ነው የሆነው። ይሄ ከሌለ ሶላት ጭራሽ የለም። ሩክንና ዋጅባቱ ምንድነው ነው የሚለየው ከተባለ ዋጅብ የሆነውን ከረሳ በሱጁድ ሳሁ መጠገን ይችላል። ለምሳሌ ዋጅብ ከሆኑ ነገሮች አንዱ የመጀመሪያው ተሸፉን ነው። አሁን አራት ነው የሰገድነው አይደለም? አሱር በመጀመሪያው የተቀመጥነው መቀመጥ አለ፣ ሁለተኛ ላይ የተቀመጥነው ደግሞ አለ። በመጀመሪያ ላይ የተቀመጥነውን መቀመጥ ሁለት ሰግደን የተቀመጥናትን መቀመጥ አንድ ሰው ቢረሳና ቀጥ ብሎ ቢቆም ቀጥ ብሎ ቆመ። ቀጥ ብሎ ከቆመ በኋላ አስታወሰ። የዚህን ጊዜ ሰላቱን ቀጥሎ ምንድነው የሚያደርገው? በኋላ ላይ ስጁድ ሳሁ ይወርዳል። ስጁድ ሳሁ ማለት ለመርሳት ተብሎ የተወረደ ስጁድ ማለት ይሄ ለመርሳት ተብሎ የተወረደው ስጁድ እዛ ቦታ ላይ ሰውየው ትቶት የሄደውን ዋጅብ ነገር ይክስለታል ማለት ነው። ሩክን ቢሆንስ ኖሮ ሱጁድ ረስቶ ቢሆንስ ኖሮ ሱጁድ ረስቶ ከሆነ የፈለገ ያክል ስጁድ እየወረደ ይክስልኛል ብሎ ቢል አይመለስ። ያችኑ የተዋትን ስጁድ ማምጣት መቻል አለብን። ለምሳሌ አንድ ሰው አንዲቷን ስጁድ ወረደና ብድግ ብሎ ወደ ሁለተኛው ረከዓ ቆመ። የመጀመሪያው ረከዓ አንድ ስጁድ አደረገና الله أكبر ብሎ ቀጥታ ሩኩ ቀና ብሎ ከቆመበት الله أكبر ብሎ ስጁድ ወረደ። ከስጁድ በኋላ ረስቶ ማለት ነው رب اغفر لي የሚለውን ብሎ የሚልበትን መቀመጡንና ምኑን ረስቶታል፣ ስጁዱን ረስቶታል። ቀጥ ብሎ ወደ ላይ ቆመ። የዚህ ጊዜ ይቀጥልና በኋላ ስጁድ ይወርዳል ነው ምንለው ከተባለ ላ እንደዛ አይደለም። የዚህ ጊዜ ስጁድ አይቀደምለትም። አሁን ሰውየው የተወው ሩክን ነው እንጂ ዋጅብ አይደለም። ስለዚህ ከቆመ በኋላ ልክ ሲያስታውስ ምንድነው ማድረግ ያለበት? ቁጭ ቁጭ ብሎ ምን ያደርጋል? ይቀመጥና ይቀመጥና አላሁመ እግፊር ሊ የሚለውን ወይም ረቢ እግፊር ሊ የሚለውን ይህንን ዚክር ቦታው ላይ አስፈላጊ የሆነውን ዚክር ይዘክራል፣ ስጁድን ያደርጋል። ከዛ በኋላ ስጁድ የሚወርደው ለምንድን ነው? እዚህ ጋር ላጠፋው የተርቲብ አለመጠበቅ ለዚህ ተብሎ ስጁድ ይወርዳል እንጂ ይህንን እንዲክስለት ብሎ በዚህ ቦታ ላይ ስጁዱ እንዲወድቅለት ብሎ አይደለም ማለት ነው ስጁድ የሚወርደው ስጁድ እንኳን ሲወርድ በኋላ ነው المهم ሁለቱ ነገሮች ርቀት አላቸው ሩክን ሲተውና ዋጅብ ሲተው ያለው ነገር የተራራቀ ነው ይሄ እያንዳንዱ ሰጋጅ የሆነ ሰው ምንም አድርጎ ሊያውቀው የሚገባ ቁም ነገር ነው እንግዲህ ተክቢራቶቹ የመጀመሪያው ተክቢራ አላሁ አክበር ብሎ ወደ ሰላት የሚቀላቀልበት የመጀመሪያዋ ሩክን ነች። እሷ ከሌለች ሰላቱ ሙሉ ለሙሉ በስጁድ እንኳ አይመል እረስቸዋለሁ። ቅድም ስገባ ነካ ተክቢራ አላደረኩም። ስለዚህ ስጁድ ልውረድለት ቢል ፍጹም አይሆንም። ከመጀመሪያ ጀምሮ አላሁ አክበር ብሎ ሰላቱን መጀመር ግዴታ ይለዋል። ያንን ያደረገ ሌሎቹ ተክቢራተል ኢህራም ሲቀር ሌሎቹ ተክቢራዎች አላሁ አክበር ብሎ ወደ ስጁድ፣ አላሁ አክበር ብሎ ወደ መቀመጥ፣ አላሁ አክበር ብሎ ወደ ስጁድ፣ አላሁ አክበር ብሎ ወደ መቆም፣ አላሁ አክበር ብሎ ወደ ሩኩዕ እነዚህ የሚመጣቸው እነዚህ እንቅስቃሴዎች ላይ የሚደረገው ተክቢራ ግዴታ ነው خير ቀጥሎ ምን ይላል لا تنعقد الصلاة إلا بها ይሄ ተክቢረተ الإحرام ነው فكل التكبيرات واجبة ሁሉም ተክቢራዎች ግዴታ ናቸዋልና ወተስቁጡ ቢሳህዊ ብሏል ከረሳቸው ግን ችግር የለውም ወይስተስና ማይል ባይሆን ከተክቢራዎች ለየት የሚለው እነዚህ ነገሮች ናቸው በማለት ያስታውሳሉ التكبيرات الزوائد التكبيرات الزوائد في صلاة العيد صلاة العيد لي الله أكبر ብለን ካልን በኋላ የምንቀጥላቸው አላሁ አክበር አላሁ አክበር እየተባለ የሚደጋገመው ይሄ የሚደጋገመው ተክቢራ ሱና ነው አንድ ሰው ቢተወው ምን አይሆንበትም ጥፋት አይሆንበትም ሱና ነው ቢተወው ጥፋት አይሆንበትም ብቻ የነቢዩ ስ ሰለም ሱና ስለሆነ ማምጣት ይኖርበታል ከተክቢረተል ኢሕራም ውጭ ያለው ይሄ የሚደጋገመው አለ በጣም ደጋግመን ነው የምንለው ዒድ ላይ። ያ እንግዲህ ሱና ነው የሚሆነው። ወልኢስቲስቃ ኢስቲስቃ በሁለት አይነት ይሰገዳል። በጁምዓ አይነት መልኩ መስገድ ይቻላል። ኢስቲስቃን በዒድ አይነት መልኩ መስገድ ይቻላል። በዒድ አይነት የሰገድን ዕለታ ለእስቲስቃኡ ደጋግመን የምናላቸው ተክቢራዎች ሱና ይሆናል። ከመጀመሪያው ተክቢራ ውጭ ያለው እነዚህ የሚደጋገሙት እነሱ ምን ይሆናሉ? ሱና ይሆናል። ሌላው ተክቢራቱል ጀናዛ ሰላተል ጀናዛ ላይ ሲሰገድ ያለው ተክቢራ ነው። ሰላተል ጀናዛ ላይ አላሁ አክበር አላሁ አክበር የሚባለው እያንዳንዱ የሩኩዑ የሱጁዱን ቦታ ነው የሚይዘው። ስለዚህ እያንዳንዱ አላሁ አክበር ተብሎ የሚባለው ይሄ ተክቢራው ሩክን ነው የሚሆነው አርካን እያንዳንዱ መምጣት መቻል አለበት ማለት ነው። እያንዳንዱ ተክቢራ መምጣት መቻል አለበት። አላሁ አክበር ይላል መጀመሪያውን ተክቢራ። ከዛ በኋላ ፋቲሐን ከቀራ በኋላ አላሁ አክበር ይላል። ከዛ ሰላዋት አውርዶ አላሁ አክበር ይላል። ከዛ ዱዓ አድርጎ አላሁ አክበር ይላል። ከዛ በኋላ ደግሞ የሆነችን ዱዓ ሁሉም ጨምሮ እዛ ያሰላምታል። ይሄ እንግዲህ ተክቢራዎቹ ተክቢራዎቹ እያንዳንዱ ተክቢራ እዚህ ላይ ምንድነው የሚሆነው? እጅ ማንሳቱ ሳይሆን ተክቢራው እጅ ማንሳቱ አስፈላጊ ነው፣ ቢያነሳ መልካም። ነገር ግን ተክቢራው አላሁ አክበር ማለቱ እንደዚህ እንኳን ብሎ ቢሆን አላሁ ይቀራል። አላሁ አክበር ይሄ እንግዲህ ተክቢራው አላሁ አክበር ብሎ ማለቱ ነው ተክቢራ የሚባለው እጅ ማንሳቱ አይደለም። እጅ ማንሳት ሌላ ጉዳይ ነው፣ ተክቢራ ሌላ ጉዳይ እጅ ማንሳት አስፈላጊ ነው፣ ነገር ግን እንደ ተክቢራው ይጠነከራል። ተክቢራቱ በቃ አልጀናዛ ነው። ተክቢራቱ ጀናዛ የጀናዛ ተክቢራዎች እነዚህ አርካኖች ናቸው። እንግዲህ ለየት ለየት የሚለውን እያወጣን ነው። የዒድ ሶላት ተክቢራዎች የሚደጋገሙት ተክቢራዎች ሱና ናቸዋል። የጀናዛው ተክቢራ ደግሞ ሩክን ነው ጭራሽ በጣም የጠነከረ ነው ማለት እሱ ከተተወ ሰውየው ሰላተል ጀናዛ ሰገደ አይባል ተክቢራ ከተወ خير ሶስተኛው የተክቢር አይነት ምንድነው? ተክቢረቱ ሩኩዕ ሊመን አድረከ አልኢማመ ራኪዐን የሩኩዕን ተክቢራ ማምጣት ኢማሙን ሩኩዕ ላይ ላገኘ ሰው ሱና ፈኢናሃ ሱና ኢማሙን ሩኩዕ ላይ ያገኘ ሰው እዚህ ላይ ልክ ኢማሙ ሩኩዕ ወርዶ ነው ያገኘው ቀጥታ ገብቶ አላሁ አክበር እንደዚህ ብሎ ማለት ይችላል። ምን ሳይል ማለት ነው? ሁለተኛ ተክቢራ ሳይል አላሁ አክበር አላሁ አክበር ይሄም ይቻላል። ሁለት አሁን እንግዲህ የመጀመሪያው ሰው ምን ትቷል? የሁለተኛዋን ተክቢራ ትቷል። ወደ ሩኩዕ የሚሄድባትን ተክቢራ ትቷታል። ግን የመጀመሪያውን ተክቢራ ትቶት ቢሆን ይሄ ሶላት ነው። የመጀመሪያውን ተክቢራ ከተወ የመጀመሪያው ተክቢራ ሩክን ነው። ያቺ ወደ ሩኩዕ የሚወሄደው ለሩኩዕ ላይ ኢማሙን ላገኘ ሰው ሱና ነው ቢያመጣው መልካም ነው ሁለቱንም ቢል መልካም ነው አላሁ አክበር ይላል አላሁ አክበር ኢማሙ ጋር በዚህ አይነት መቀጠል ያለ وإذا أتى المأموم مأموم كمتى وإذا أتى المأموم والإمام راكع إمام راكع هنا فإنه يكبر تكبيرة الإحرام قائما منتصبا السوء ተክቢረተ ኢሕራምን ያመጣል አላሁ አክበር የሚለውን የመጀመሪያውን ያመጣል ቃኢመን ቁሞ ሙንተሲበን ቀጥ ብሎ ይላል እንደዚህ ብሎ እንግዲህ ተክቢራ ያደርግ ሰዋል አላሁ ተክቢራ የት ጋር ነው የመጣው ከወረደ በኋላ ማለት አላሁ ይሄ ስህተት አላሁ አክበር አላሁ ይሄ ነው ወይ ደግሞ አላሁ አክበር ይልና إيه نعم ثم هنا اللبات معنا نعم، قائما منتصبا كتب لغوي وإذا أهوى إلى الركوع و... فإذا أهوى إلى الركوع وده ركوع بور جدي فإن التكبير في حقه سنة وده ودز وده ركوع سيد يالله بزي سوية قدي بتشيلة في حقه مالك كسو أنزا كزي سوية مالك إمام ركوع لي يابين يوصو ما أمتع سمدن ميون الله سنة ميون الله ليلة لوتشوس إمام ከመጀመሪያው ጀምሮ እየተከተሉ ለመጡት ለነሱ ዋጅብ ነው አላህ አክበር ብሎ መከተል هكذا قرره الفقهاء رحمهم الله الله إذن الله شونا فقهاء በዚህ አይነት በደንብ አድርገው تقرير አድርገውታል አረጋግጠውታል والدليل على أن التكبيرات من الواجبات ተክቢራዎቹ ከዋጅብ ለመሆናቸው ማስረጃው ምንድነው ግዴታ ያደረጋቸው እያንዳንዱ ተክቢራ ግዴታ ነው አለ ምንድነው ግዴታነቱን እየፈየደን ከየት መጣ قديسانتون كمن أوكل فتبالا أولا يمجمرا قوله صلى الله عليه وسلم نبياتنا عليه الصلاة والسلام ما لساتشونه إذا كبر الإمام فتبروا إمام الله أكبر بلوسيه إن أنهم الله أكبر بلو وإذا قال سمع الله لمن حمده سمع الله لمن حمده بلوسي الدمع إيه قل سمع الله لمن حمده مالا من مالا بعمار الناس من مالك ترقم الله أكبر مالا من مالك الله أكبر مالا አላህ ከሁሉም በላይ ታላቅ ነው ማለት ነው። አላሁ አክበር አላህ ከሁሉም በላይ ታላቅ ነው። አላህ ከዱንያ ታላቅ ነው። ዱንያ ከያዘው ነገር በአጠቃላይ ታላቅ ነው። ትልቅ ተብለው ከተባሉ በአጠቃላይ ታላቅ ነው። ዒባዳ በአጠቃላይ ለእሱ ብቻ ነው የሚገባው እሱ ነውና ከሁሉ ታላቅ ትልቁ የሆነው እሱ ነውና የሚል ነው። ይሄ ብዙ ማዕናዎችን በውስጡ ያቀፈ ነው። አላሁ አክበር የሚለው ይሄ ነው። ሌላው ባለፈው እንደዚህ ብሎ ስለማለቱ ምንድነው ሚስጥሩ የሚለውን አሳልፈናል። እሱን ባለፈው ላይ ማየት ትችላላችሁ። ኢዛ ከበረ ኢማም ፈከቢሩ የሚለው አላሁ አክበር ባለ ጊዜ አላሁ አክበር ብላችሁ ተከተሉ ነው። ወኢዛ እንግዲህ ይኸውላችሁ ኢማሙ አላሁ አክበር ሳይል በፊት አንድ ሰው ቀድሞ አላሁ አክበር ብሎ መግባት የለበትም ወደ ሶላት። ኢማሙን ተከትሎ ነው መሄድ ያለበት። ወኢዛ ቃለ ሰሚዐ አላሁ ሊመን ሐሚደሁ ሰሚዐ አላሁ ሊመን ሐሚደህ ባለ ጊዜ ደግሞ ይላል። ሰሚዐ አላሁ ሊመን ሐሚደሁ ማለት በአማርኛ ሰሚዐ አላሁ አላህ ተቀባይ ነው ሊመን ሐሚደሁ ላመሰገነው ሰው ማለት ነው። ሰሚዐ የሚለው ሰሚ የሚል ነው። መስማት ሰሚነት በሁለት ይከፈላል። ተቀበለኝ ለማለት ሰማኝ ይባላል። እንዲሁም ደግሞ በጆሮ አደመጠኝ ለማለትም ሰማኝ ይባላል። በጆሮ የሚሰማ ሰማ ነው የሚባለው። በጆሮ ሰምቶ ደግሞ ሐሳብህን የተቀበለህን የተረዳህን እሺ ችግር የለውም እፈጽምልሃለሁ ያለህን ይሄንንም ምን ትለዋለህ? ሰማኝ ትለዋለህ። ነግሬው ነበር አልሰማኝም ቢባልስ ምን ማለት ነው? አልተቀበለኝም እንጂማ ነግሬው ነበር እየተባለ ነው። ሰውየው ሰምቷል ያኛውን መስማት ማለት ነው። ሌላኛው መስማት ነው የቀረው። እዚህ ጋር ያለው መስማት ምንድነው? ሰሚዐ አላሁ ሊመን ሐሚዳ የሚለው አላህ ላመሰገነው ሰው ተቀባይ ነው። አላህ ይቀበለዋል፣ የእሱን ምስጋናውን ይቀበለዋል። ይሄ ነው። ፈቁሉ በሉ ምን በሉ ሰሚዐ አላሁ ሊመን ሐሚዳ ብሎ ሲል ፈቁሉ ረበና ወለከል ሐምድ ጌታችን ሆይ ምስጋና ለአንተ የተገባ ነውና እናመሰግናለን ማለት ነው። ረበና ወለከል ሐምድ ይህንን ብላችሁ በሉ وهذا يدل على أنه لا بد من وجود هذا الذكر ይሄ እንግዲህ ረሱሉ ስ ላ ስለም ወኢዛ ከበረ ፈከቢሩ ኢማሙ አላሁ አክበር ሲል አላሁ አክበር በሉ እያሉ አላሁ አክበር ማለት ተክቢራ ግዴታ መሆኑን ከዚህ ሐዲስ እንይዛለን أنه لا بد من وجود هذا الذكر ይሄ እኮ ይሄ ዚክር አይቀሬ መሆኑን ይደልላል ይጠቁማል إذ الأمر للوجوب ትእዛዝ ለግዴታነት ነውና ረሱሉ ምን እያሉ ነው ኢዛ ከበረ ፈከቢሩ አምር ነው ስለዚህም ይሄ አምር ለግዴታነት ነው የመጣው ትእዛዙ ነው ሌላው ተስቢሓት ሩኩዕ ወስጁድ ስጁድ ውስጥ ሩኩዕ ውስጥ ያሉት ተስቢሓቶች ተስቢሓት ማለት ማጥራቶች ማለት ነው ተስቢሕ ማለት ማጥራት ነው ስብሓነ ረቢየል ዐዚም ስብሓነ ረቢየል አዕላ የምንለው ስብሓነ ረቢየል ዐዚም ركوع وسطنا ففي الركوع سبحان ربي العظيم وفي السجود سبحان ربي الأعلى سبحان ربي العظيم يبالال تلقوا ጌታዬ ላንተ ጥራት ይገባህ ማለት አላህ Subhanahu Wa Ta'ala እንግዲህ ለሱ አጎበደድን ታላቅ ስለሆነ ለታላቅነቱ ጎንበሳልን ማለት ነው እንደዚህ እንግዲህ ጎንበስ ባለበት መልሰን በንግግራችንም የአላህን ታላቅነት እንመሰክራለን። ሱብሓነ ጥራት ይገባ ረቢየል ዐዚም አንተ ትልቅ የሆን ጌታዬ ሆይ ለአንተ ጥራት ይገባ። አንተ ከሁሉም በላይ ጥራት የሚገባህ ነህ። ሰዎች አንተ ላይ ከለጠፉብህ ከሆነ የተለያየ የጉድለትና አንተን የማይመጥን ባህሪ በአጠቃላይ አንተ የጠራህ ነው። ከልጅ ከባለቤት ከመድከም ከመዋስ ከዚህ አይነት ነገር ማለት ይሄ እንግዲህ አሁን የጠቀስኳቸው ነገሮች በአንዳንድ ሃይማኖቶች ለአላህ የሰበቱ ስለሆኑ መድከምን ያሰብታሉ ለአላህ መዋትን ያሰብታሉ ምላጭ ተዋሰ ምናምን የዚህ አይነት አለ መዋስ መከጀል ማለት ነው ወደ ፍጥረት መከጀል እንዲህ ያለውን ነገር ያሰብታሉ መሰቃየትን መሞትን እንዲህ ያለውን እንግዲህ ያሰብታሉ አላህ Subhanahu Wa Ta'ala ከዚህ የጠራ የሆነ ጌታ ነው خير ለማንኛውም سبحان ربي العظيم ማለት ይሄ ነው وفي السجود سبحان ربي الأعلى ከሁሉ በላይ የሆንከው ጌታዬ ሆይ አልአዕላ የሆንከው ጌታዬ ሆይ አንተ ለአንተ ጥራት ተገባህ ማለት ነው ስብሓን ረቢ ልዓል አንድ ሰው ይሄንን የሚለው ምንድነው ለአላህ ስብሓን ወተዓላ ቁልቁል ተደፍቶ ግንባሩን የሰው ልጅ እንግዲህ ትልቅ ትልቅ ቦታው ይሄ ፊቱን አላህ ስብሓን ወተዓላ የሰው ልጅ ያከበረበት ቦታ ነው ይሄ ፊት የሚባለው ለዛ ነው የአላህ መልክተኛ አለይሂ ሰላቱ ወሰላም ስትመታ እንኳ ፊትን ተጠንቀቅ ብለዋል። ቅጣት ላይ ሲቀጣ እንኳ ፊት መጠንቀቅን ረሱሉ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ፊት ለምንድን ነው ይሄ ትላልቅ የሚባሉ ነገሮችን አላህ የተከለበት ቦታ ነው። አይን፣ ጆሮ እና ደግሞ ትላልቅ የሚባሉ የሰው ልጅ አንጎል አንጎል የሚባለው የሰው ልጅ የማሰቢያ ክፍል ነው። ነገር ግን ብቻውን አይደለም፣ ከልብ ጋር ተያይዞ ነው የሰው ልጅ የሚያስበው እንደ ሸሪዓ በልቡና በአንጎሉ ነው። ከልብ ጋር ተያያዥነት አለው ማለት ነው። ልቡ ብቻም አይደለም አንጎሉ ብቻ አይደለም ማለት ነው። ያው አንጎልን የመሰለ ነገር አቅልን የመሰለ ነገርም አላህ ሰጥቶታል። ይሄ ሁሉ ነገር የተሸከመ ስለሆነ በቀላል አይታይ። አልሙሂም ይህንን ታዲያ የተከበረ ፊቱን ተፈጥሮ ራሱ የሰው ልጅ ፊቱ የተከበረ መሆኑን ያሳያል። ለዚህ ነው በተፈጥሮ አንድ ሰው የፈለገው አደጋ ቢመጣበት ፊቱን ነው የሚከላከለው ሁሉ ነገር እንደው ሙሲባ በአጠቃላይ ቢከበው ነገር ቢጨንቀውና ፍጹም መውጫ መገላገያ ቢያጣ ፊቱን ይቀብራል ፊቱን እንደዚህ ብሎ ወይ ፊቱን ይሸፍናል ማለት ነው ይሄ ማለት ተፈጥሮ ምንድነው ፊት የተከበረ የሆነ ነገር መሆኑን አፍ ይዟልና አላህ ግን የጀሃነም ሰዎችን ሲያዋርዳቸው አላህ Subhanahu Wa Ta'ala ቅጣቱን እጅ እግራቸው እንዳይታዘዛቸው በማድረግ በፊታቸው እንዲጋፈጡት አላህ ያደርጋቸው። ይሄ የጀሃነም ሰዎች ቅጣት ነው። አላህ ይጠብቀን። አልሙሂም ይሄ ተስቢህ የሚባለው ሱብሓነ ረቢየል ዐዚም ሩኩዕ ላይ አለ፣ ሱብሓነ ረቢየል አዕላ ስጁድ ላይ አለ። እነዚህ ግዴታ መሆኑን ያው ሐዲስ ውስጥ መጥቷል። ሌላው ደግሞ አተስሚዕ የሚል ነው። ተስሚዕና ተሕሚድ ተስሚዕና ተሕሚድ ሶስትና አራት ብላችሁ ነው የምትይዙት። ተስሚዕ ምን ላይ ነው? ሰሚዕ አላሁ ሊመን ሐሚደህ ብሎ ማለት ተስሚዕ ይባላል። ይችን ማምጣት عند الرفع من الركوع أي قول سمع الله لمن حمده عند الرفع من الركوع إلى كركوع بمنسات قدي سمع الله لمن حمده مالك قديتان ይሄ ብቻውን ለሚሰግድ ሰውና ለኢማም ሰሚዕ አላሁ ሊመን ሐሚዳ ማለት ግዴታ ከኋላ ደግሞ እየተከተለ ላለ ሰው ረበና ወለከል ሐምድ ማለት ግዴታ ነው እየተከተለ ካለ ማእሙም ከሆነ ብቻውን እየሰገደ ካልሆነ ወይ ኢማም ካልሆነ ሰሚ አላሁ ሊመን ሐሚደ የሚለውን ትቶ ረበና ወለከል ሐምድ የሚለውን ያመጣል بعد القيام من الركوع للإمام والمنفرد ይሄ ረበና ወለከል ሐምድ የሚለው ብቻውን እየሰገደ ከሆነ ወይም ኢማም ከሆነ ሰሚ አላሁ ሊመን ሐሚዳህ የሚለው እዚህ እንግዲህ እየሄደ ባለበት ሰሚ አላሁ ሊመን ሐሚዳህ እንግዲህ አሁን ይሄንን ጉዞውን በሰሚ አላሁ ሊመን ሐሚዳ ጨረሰው ማለት ነው። እዚህ ጋር ሲቆም ረበና ወለከል ሐምድ ይላል። ይሄ በተናጠል እየሰገደ ብቻውን ያለ ሰውና ኢማም ነው። አማ ተከትሎ ተከትሎ ኢማሙን ተከትሎ ማእሙም ሆኖ እየሰገደ ያለ ሰው ከሆነ እንደዚህ እየተነሳ ባለበት ጊዜ ምን ይላል? ረበና ወለከል ሐምድ ይላል። እየተነሳ ባለበት ጊዜ ማለት خير بعد القيام من الركوع كركوع كقوم بحلا للإمام والمنفرد ربنا ولك الحمد بدو ليس سمي الله لمن أما المأمون فإنه يقول ربنا ولك الحمد حين رفعه من الركوع كركوع النساء ذو من نسات لي ربنا ولك الحمد لله المأمون كهنا ذو آه، بدعوا لينا ربنا ولك الحمد لله خير شاء التشهد الأول التشهد الأول إن جلسته لست كمته جلسة ويمكمت عندك مكمت نفس እሷ ያቺ መቀመጥ ተሸሁድ አልአወልና የእሷ ለሱ ለተሸሁድ አልአወል ተብሎ የሚቀመጠው መቀመጥ ይሄን ግዴታ ነው። ሱአሉል መግፊረቲ መረተ መረ አንዴ ደግሞ መግፊራ መጠየቅ መግፊራ ማለት ማህርታን አንዴ መጠየቅ هذا هو الواجب الثالث من واجبات الصلاة ከሰላት ዋጅቦች ውስጥ አንዱ ነው وقد سبق أن قول رب اغفر لي يكون بين السجدتين በሁለቱ ስጁዶች መካከል ረብ እግፊር ሊ እንደሚሆን አሳልፈናል ይላል። ሐዲሶቹን ከዚህ በፊት ስላሳለፍናቸው ነው ያልደጋገመው። እዛ ላይ ታዩዋቸዋላችሁ። ረቢ እግፊር ሊ የሚለው ጌታዬ ሆይ መሐርታህን እጠይቅሃለሁ ማለት ነው። ረቢ እግፊር ሊ ጌታዬ ሆይ ማረኝ ማለት ነው። هذه الواجبات እነዚህ ግዴታዎች إذا تركها الإنسان متعمدا هم ብሎ ከተወ አንድ ሰው በጠለት ሰላቱሁ ሰላቱ ይጠፋል። በስጁድ ሳሁም አይካካስለት ሆን ብሎ ስለሆነ የተወው ሆን ብሎ አንድ ሰው ሩኩዕ ላይ ሩኩዕ እንደዚህ ሩኩዕ አድርጎ ሱብሓነ ረቢየል አዚም የሚለውን ሆን ብሎ ተው ሰላት የለውም። ሰላቱ ተበላሽቷል። ለምን? ሆን ብሎ ዋጅብ በመተው የተነሳ ወኢን ተረከሃ ሳህዋን ረስቶ ከተወ ደግሞ ፈሰላቱሁ ሰሒሃ ሰላቱ ትክክል ነው። ወየጅቡሩሃ ይጠግነዋል። ስጁድ ሳህዊ ስጁድ ሳህዊ ይጠግነዋል። ለመርሳት ተብሎ የሚሰገደው የሚወረደው ስጁድ ይጠግናል። ወኢዛ አረፈ ልኢንሳኑ አርካን ሰላ ወዋጅባቲሃ የሰላትን አርካኖች ዋጅባቶች አንድ ሰው ካወቀ ፈኩሉ ማ ዐዳሃ ፈሁወ ሱና ከዛ ውጭ ያለው በአጠቃላይ ሱና ለምሳሌ ዱዓው ልኢስቲፍታህ የመሰለም አዑዙ ቢላሂ ሚነ ሸይጣኒ ረጂም ማለት ነው እነዚህ እነዚህ ሱና ናቸው የሚሆኑት ማለት ነው الفصل العاشر أثرني وفصل ويمكن قاعدتان عظيمتان تلعلق تلعلق قلت مرهوج القاعدة الأولى لمجمّر عمر إصابة السنة أفضل من كثرة العمل إصابة السنة يا نبينا عليه الصلاة والسلام سنة يستحجون من قد مقت أمه أفضل بلاتنا من كثرة العمل كسراب ذاته كسراب ذاته ጥራት ولهذا قال الله تعالى الذين الله سبحانه وتعالى ያለው ليبلواكم ايكم احسن عملا ليبلواكم لموكراችሁ ፈጠራችሁ ايكم ማንኛችሁ ነው احسن عملا ስራው ያማረ ማለትን ሊፈትናችሁ احسن ያማረ عملا ከስራ በስተኩል ማለት ከስራ በስተኩል ማን ነው ያማረ ስራ የሚሰራው ማለትን ሊፈትን ይላል ሊፈትን ፈጠራችሁ ነው። መጀመሪያ ላይ ፈጠረ የሚለው ስላለፈን ሱረቱል ሙልክ ቁጥሩ ላይ ወለም የቁል አክሰሩ አመለን። እንግዲህ አሁን እዚህ የተቀመጠውንና አክሰሩ አመለን ሳይሆን ስራው ብዙ የሆነውን ከእናንተ ውስጥ ሊያይ ሳይሆን አገላልጾ የቁርአኑ ምንድነው? አህሰኑ አመለ ስራው ከእናንተ ውስጥ ያማረ። ስለዚህ አንድ ሰው ስለ ስራው መብዛት ሳይሆን በጣም መጨነቅ ያለበት ስራው መብዛቱ ናም አስፈላጊ ነው። ይሄ ከምን ጋር ከጥራት ጋር ከጥራት ጋር አማ ዝም ብሎ ብዛት ላይ ብቻ ትኩረት አድርጎ ጥራቱን የማያይ ከሆነ ምንም ፋይዳ የለውም ፋይዳ የለውም ሚሳል ለምሳሌ ሱነቱል ፈጅር ለዚህ ነው የወላችሁ አሁን እዚህ ቦታ ላይ ዋና ትልቁ ነገር ከዚህም በላይ አሳሳቢ ምንድነው ሰዎች የተለያዩ የሆኑ ኸይር ነው ብለው የሚሏቸውን ነገሮች ላይ ይታገላሉ ኸይር ነው ብሎ የሚባሉ ነገሮች ኸይረኝነታቸው ሊረጋገጥ የሚችለው በኪታብና በሱና ነው፣ በቁርአን በሐዲስ እንጂ ዝም ብሎ ሰው መልካም ነው ስላለው ብቻ ወይም ደግሞ እኔ ተነስቼ ጠምጣም ስለለበስኩኝ መልካም ነው ስላልኩት መልካም አይሆን ማለት ነው። ዝም ብዬ ደግሞ ተነስቼ ስላወገዝኩትና መጥፎ ነው ብዬ ስለኮነንኩት መጥፎ አይሆን። እሱ መጥፎነቱም ጥሩነቱም ከምን አንጻር ነው? ከማስረጃ አንጻር ከቁርአን ከሐዲስ አንጻር ነው የሚታየው ማለት ነው። ከዚህ አንጻር አንዳንድ ሰዎች የተለያየ የሆነ ስራ ይሰራሉ። ከዛ በኋላ እነዚህ ስራዎች እኮ አያዋጧችሁም፣ አኸራችሁን አይጠቅምም። አኸራ እንድትጠቀሙ ከፈለጋችሁ ከዚህ ውጪ በጣም መልካም ስራዎች አሉ። እነዛም ስራዎች ብትሰሩ ትመነዱበታላችሁ። አላህ ፊት ዝም ብላችሁ ከምትለፉ ከምትደክሙ፣ እናም ከአላህ ፊት ደግሞ ከንቱ ከምትሆኑ በል እንደውም አላህ እኔ ያላዘዝኩትን ነው የሰራኸው ብሎ ከሶ በሰራችሁት ጀሀነም ከሚከታችሁ የምትጠቀሙበትን ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን ያችን ስሩ ሲባሉ ቅር ይላቸው። ቅር ማለት አንዳንዱ ጋር ነው እንግዲህ ይሄ ትንሹ ቅር ይለዋል። ደግሞ ከዛም አልፎ ሄዶ ደግሞ ቅር መሰኘትን ብቻ ሳይሆን እንዴት እንዴት አባቱ ነው እንደዚህ ብሎ የሚለይ ብሎም ደግሞ ሌላ ነገር ውስጥ የሚገባም አለ። ጠብም የሚያምረው ይኖራል። እንግዲህ እንደ ሰው ባህሪ ይለያያል ማለት ይህ እንግዲህ ኸጣ ነው፣ ትልቅ ስህተት ነው። ስህተት ነው። ለምን አላህ ስብሓነሁ ወተዓላ እኛ ዝም ብለን ስራ እንድናግበሰብት ሳይሆን አሕሰኑ አመላ ስራው ያማረው የትኛው መሆኑን ላውቅበት ልፈትንበት ፈጠርኳቸው ነው። ስራ ደግሞ ያማረ የሚሆነው እሱ አላህ ያዘዘው ሲሆን፣ ስለዚህም ሁል ጊዜ ልብ ልንል የሚገባው ይሄን ነው። ስራችን ያማረ ነው ወይ? ያማረ ነው ማለት በምን እናውቀዋለን ከተባለ ትናንትና ማሳልፈናል። ያማረ የሚሆነው ስራው በጣም ከነቢዩ ሰለላሁ ዐለይሂ ወሰለም መስራታቸው በጣም የታወቀ ነገር ሊሆን ይችላል። ነገር ግን እኛ ስንሰራው በእኽላስ አይደለም የምንሰራው። በእኽላስ ሳይሆን ደስ ስላለን ወይ ደግሞ እሱን ስንሰራ ስለምንሞገስ ምናምን ለዚህ ብለን ሰራን። ይሄ እኽላስ የሌለው ስራ ነውና ውድቅ ነው ይበላሽ። የአማራነቱ ጠፋ ማለት በምን በኩል ወደቀ? አሁን እኽላስ አጥቶ። ሁለተኛ ደግሞ ስራ ያማረነቱን የሚያጠው በምንድን ነው? ስራው ሰውየው ጎበዝ ነው፣ ለአላህ ስብሐነሁ ወተዓላ ሙኽሊስ ነው። ሲሰጥ ለአላህ ብሎ የሚሰጥ ሰው ነው። ሲሰግድ ለአላህ ብሎ የሚሰግድ ሰው ነው። ለአላህ ብሎ ቢድዓ ይሰራል። አሁን እንግዲህ ለአላህ ብሎ ምን ይሰራል? ቢድዓ ይሰራል። በጣም ይخلصል። ለአላህ ብሎ በሰራው ቢድዓ ጀሃነም መውረዱ ይሄ ሰው አላህ ካልታረቀውና አፉ ብጃለሁ ካላለው ማለት ነው። ለምንድን ነው እንደዚህ የሚሆነው ከተባለ ስራው ይሄ የሰራው ስራ ብልሽት አለ። የቱ ጋር ነው የተበላሸው ከተባለ ኢኽላሱ ላይ ሳይሆን ሙታባዑ ላይ ነው። ነብዩን አልተከተለም። እሱ ዝም ብሎ ራሱን ተከትሎ ወይም ደግሞ የሆነ ሰው ይበቃል ብሎታል፣ ያንን ሰው ተከትሎ ነው እንጂ ነብዩን ተከትሎ የሰራው ስራ አይደለም። ስለዚህ ስራ አሁን አህሰንነቱ የሚመረመረው ከምን በኩል ነው? ከኢኽላሱ በኩል ጥሩ ንግግር እናናገራለን፣ አንዳንዶቻችን ማለት ነው። የኔ አይነቱ አሁን ያስቀራል ግን ሲያስቀራ ውስጡን አላህ ነው የሚያውቀው። ዝም ብለህ ሰው እንድጠረጠር አይደለም ይሄንን መነግርህ። ዝም ብለህ እሱ በቃ ለካ ይሄ ሰውዬ የሆነን ሰው እክላስ የለውም ማለት ነው እንትል አይደለም። ይሄ ስህተት ነው። ነገር ግን ሁሉም ራሱን አውቆ ራሱን ሊያድብበት ይገባል። የምሰራው ለማን ነው ማለትን አውቆ ነው መስራት ያለበት። እያንዳንዱ ዳዕዋ የሚያደርገው የሚያደርገው የምሰራው ለማን ነው፣ የሚያስቀራውም እንደዛ፣ የሚሰግደውም እንደዛ፣ የሚቀራውም እንደዛው የተለያየ ኸይር ስራ ላይ ያለ ሰው ይህን አውቆ ነው መስራት ያለ እንጂ ዝም ብሎ ደስ ስለሚለው የሆነ እርካታ ስለሚፈጥር ጊዜያዊ እርካታ እንደዚህ ከሆነ ያው እሱና በየካምፑ በየ ይሄ ፓርኩ ማለት ነው እንስሳት ለመጎብኘት ከሚሽከረከሩት ፈረንጆች ጋር ምንም ለውጥ የለውም። ይሄ ለመርካት ብሎ ነው እየሰራ ያለው እንጂ ለአላህ ብሎ እየሰራ ስላልሆነ ማለት ነው። ዝም ብሎ ራሱን ራሱን ስሜቱን ነው እየጠበቀ ያለ። ይሄ ደግሞ ፍጹም ነው። ስሜትና ሸሪዓ ይለያያል። ደጋግመን ማለት ባይሆን ስሜቱን ጎጽቶ አንድ ሰው ሸሪዓን ለማስከተል ነው ጥረት ማድረግ ያለበት። ስሜቱ ቢገፋፈው እንኳ ረገጥ እያደረገ ማለት ነው፣ ራሱን እየተጫነ ለምን ይሄ የጀነቱ መንገድ እንደምታውቁት እንደሚነገርን ነው። እሾህ ይበዛዋል። አንድ ሸይጣን አለ፣ የሰው ሸይጣን፣ ሌላው ደግሞ የጂኒ ሸይጣን አለ፣ ነፍስያውም አለ። የሰውየው እዚህ አዝሎት የሚሄደው ነፍስያው ራሱ እሺ ነው። መጥፎ መጥፎ ላይ ይገፋፋዋል። ጥሩ ሲሆን ያዝ ያደርግበታል። ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማረቱን ቢሱኢ ኢላ ማ ረሒመ ረቢ ጌታ ያዘንለት ሲቀር ነፍስ ሲባል በመጥፎ ነገር ላይ አዛዥ ነች ይላል ቁርአን። ጌታ ያዘነለት ማለት ነቢዩላህ ዩሱፍ ናቸው የተናገሩት። እንደዚህ ሰው ንግግር ነው። አላህ ስብሓነሁ ወተዓላ እዛ ላይ መርጦት ነው ያስቀምጠውና ይኸው አላህ ቢወደው ነው ይህንን ቃል እዛ ቁርአን ላይ ያመጣው ማለት ነው። ነፍስ አማራቱን ቢሱ በክፉ አዛኝ እና አንድ ሰው ነፍሱን ረገጠ ነው ማድረግ ያለበት በዲን ጉዳይ ላይ ጠበቃ አድርጎ ነው መያዝ ያለበት ነፍሱን ማለት ነው አያ ሚሳል ምሳሌ ነው አሁን እንግዲህ ኢሳበቱ ሱና አፍضل من كثرة العمل ስራ ከሚበዛ ይልቅ ሱናውን ተከትሎ ነብዩ የሰሩትን ሰርቶ አንድ ሰው መሄዱ ይሄ ነው በላጩ የሚለው ማስረጃ ምንድነው ምሳሌ እያመጣልን مثال አለ سنة الفجر አንድ ሰው سنة الفجر ይሰግዳል يسن فيها التخفيف ሱናው ምንድነው ሱነቱል ፈጅር يسن فيها التخفيف ቀለል አድርጎ መስገድ ነው የሚወደደው سنة الفجر ማለት ከሱብሒ በፊት የምንሰግዳት የሱብሒው የተቀዳሚ ሁለት ረካዓ ሱና ነው ተቀዳሚ ሁለት ረካዓ ሱና ከነቢዩ ሰለላሁ ዐለይሂ ወሰለም የተገኘው በተክፊፍ ተክፊፍ ማለት ቀለል አድርጎ መስገድ ማለት ፋቲሃውን ቶሎ ይቀራል فدوها نقول أعوذ برب الناس ثلاث وإن نقول هو الله علينا وإن نقول يا أيها الكافرون بزي أنا سمكرات نو صلى الله عليه وسلم يتقنيه تخفي قلل لنا فلو قال إنسان عند صبي أنا أريد أن أطيل القراءة أن يفلق عنه قراءة عندي رزم لن يفلق عنه بلو فأقرأ أقرأ له فأقرأ في هذه آه، السنة سورة المعارف وسورة الإنسان سورة المعارج اقرا لكم وين سورة الإنسان رزم يعلمه سوهي لين بكرانه ينتهي وأطيل الركوع والسجود ركوعنا سجود دم رزم رزم منه ما رجوا أسرزم والله إننا مفلقوا أحب أن أدعو الله وأنا ساجد سجود أدرجي هني إني الله دعاء ما رجع سلق الله وأتأنى كثيرا ብዙ መቆየት እፈልጋለሁ መዘግየት እፈልጋለሁ وقال آخر ሌላኛው ደግሞ ምን አለ أنا أصلي سنة الفجر ركعتين خفيفتين أني سنة الفجر مسجدو قلل يالو فلت ركعوش فتأن بيجي أنا مسجدو قلل يالو سنة أقرأ بالأولى مع الفاتحة قل يا أيها الكافر فمجمر يوغا فمجمر يوقع سورة الفاتحة قرأتشي فمجمر يوقع قل يا أيها الكافرون قرأ اللوي بقول السنة ودمو في الثانية قل هو الله أحد من لون لون قرأوا بلواله ሁለቱን ሰዎች አሁን አየናቸው። የነብዩ ሰለላሁ ዐለይሂ ወሰለም ሱና ምንድነው ብለናል? መጀመሪያ ላይ ተክፊፍ ነው፣ ቀለላ አታደርጉ። ሱን ቀብልያ የሱብሂውን የሌላ እንዳከቱ የሱብሂ ሰላት ቀብልያ ከነብዩ የሰበተው ተክፊፍ ነው። ተኽፊፍ ማለት ቀለላ አድርጎ መስገድ ነው የመጣው ከነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ ሁለቱ ሰዎች አንደኛው በጣም አርዝሜ ነው መስገድ ያለብኝ አለ። ያው ሩኩዕንም አረዝመዋለሁ፣ ስጁድም እንደዛው እንደሌላው ጊዜ ስጁድ ላይም በደንብ ዱዓ እያረኩኝ ነው መስገድ የሚፈልገው ማለት ይሄን ነው። ሁለተኛው ደግሞ አይ ነቢ ስ ሰለም እንደሰገዱት ቁል ያዩ አልሸፈን ቁል ሆላ ሀድ ነው እሳቸው ቀርተው የሰገዱት በዚህ አይነት ቅርአቱንም ቀልጠፍ አድርጌ ሩኩዕንም ስጁድንም ቀልጠፍ ቀልጠፍ አድርጌ ከፊፍ የሆነ ነው ሰግደዋል። ቀለል ያለ ማለት ነው ከፊፍ ፈሳኒ አፍضል ፈሳኒ ሁለተኛው አፍضል ይበልጣል። ለምን ሊአነሁ አሳበት ሱነህ السنة سنة نقدمه السنة واتباع السنة أفضل فكثرة العمل يتنون يبلغ اتباع السنة سنة مكتب كل ጊዜ ስራ ከመብዛት ይልቅ እሱን ይሻል። ይህ እንግዲህ ያኛው ኸይር ነገር ላይ ነው ያለው ነገር ግን ምን አለ ያው ሱና መከተል ይበቃል ይበልጣል አይደለም ሸር ነገር ሆኖ ሸር እየሰራ አንድ ሰው ይሄ ሱና ነው ተባለ እሱ ያለበት ደግሞ ኻሊስ የሆነ ሸር ነው ምንም ኸይር የለም ተመለስ ሲባል አይ አልመለስም ቢል ይሄኛውስ እንዴት ነው የሚሆነው እንግዲህ ለተጠየቀው ሰው ነው ማለት መልሱ ولذلك ስለዚህም انا ارى بعض الناس እኔ አንዳንድ ሰዎችን እመለከታለሁ አሉ ሼክ ነው ያሉት ይኸው ኪታባቸው أرى بعض الناس يطيلون في سنة الفجر سنة الفجر قيس يا رجل فيحسن بنا بنيا ملكام የሚሆነው መልካም የሚሆንልን أن ننبههم እነዚህን ሰዎች ማንቃት ነው ማሳሰብ ነው ኢላ ማ ሁወ አልአሕሰን በጣም ወደ አማረው ነገር የተሻለ ወደ ሆነው ፈኢዛ ሰለመ ሰላም አለይኩም ብሎ ሲል ሲያሰላምት ታእቲ ትመጣለህ ኢለይህ ወደሱ ቢሎጥፊን በመረጋጋት ይኸው እንግዲህ ሼክ የሚሉት ቢሎጥፊን وتقول ከዛ በኋላ ትላለህ ያ አኺ ወንድሜ جزاك الله خيرا الله خير من ده أنت إن شاء الله تريد الخير أنت الله سبحان الله የኛ ዳዕዋና የእሳቸው ምን ያክል ርቀቱ ነው ይመስል እኛ አሁን አንድ ሰው ቢሳሳት እንዴት እንደምንመለሰው አይበቃህም አንተ ጃሂል ሲነገርህ ማሰማም ደንቆሮ እንደዚህ ነው እኮ አንድ ሰው የሚለው ማለት እና እንደዚህ ያለ ቀስዋ ጥሩ አይደለም ድርቅ አይባልም ማለት ኸይር የምትፈልግ ይመስለኛል። የመጣኸው መቼም ጀነት ፍለጋ ነው። መስጊድ የመጣኸው የምትመላለሰው በቆራ የተነሳኸው በሌሊት ተነስተ የመጣኸው ይሄ ነው ብሎ እንደዚህ ነው የሚመከረው። ጀዛከላሁ ኸይረን አንተ ኢንሻአላህ ትሪድ الخير አንተ ኢንሻአላህ ኸይርን የምትፈልገው ወሙህተሲብ ከአላህ ነው ደግሞ አጅርህን ፈልገህ የመጣኸው እንጂ ከማንም አይደለም። ሙህተሲብ ነህ ወላ ሸከ ምንም ጥርጥር የለውም አነከ ለም ቱጢል ሰላተ ኢላ መሐበተላህ ሰላቱን ያረዘምከው ሰላቱን ወደህ አይደል ቢጠላው ያረዝም ነበር አያረዝም ቢጠላው ኑሮ ቶሎ ነበር የሚጠላለን ወላኪን ነገር ግን እንላለን አሱነ እዚህ ጋር የነቢዩ ስ ሰለም ሱና የሱብሒ ሰላት ቀብልያ ላይ ማርዘም ሳይሆን አንቱ ኸፊፈ ቀለል ማረገል ነው ولا ننكر عليهم إنكارا بالنسبة لي ما وقزنا أن نوقزباتهم بذهن سويت ذلك لأنهم ما فعلوا منكرا أصلا الناس منار لم يسرطنا منكرا لم يسرط ملو لملو منكرا لم يسرط يوانا تنش مخالفة نقر عليه نبينا عليه الصلاة والسلام سنة يخالف نقر تنبه نخطوك فنقوى الله مالتنا ذي قال እንደዚህ አድርጋት ይባላል ሰውየውም ያደርጋል ኢንሻአላህ ኸይር ፈልጎ ከሆነ ይመጣል مثال آخر للأن يوم الثالث صلاة 11 ركعة في التراويح التراويح لا أفر عند ركعة مسجد أفضل من 23 كاسوس في بلتال هي كتاب أفوت مؤلف رحمه الله عقوى لأنها أوفق للسنة هي أفر عند مسجد النبي صلى الله عليه وسلم سنة يقدم السوس لهنا ما فرجع بكله فما كان رسول الله صلى الله عليه وسلم يزيد في رمضان ولا في غيره على إحدى عشرة ركعة الرسول صلى الله عليه وسلم برمضان منهم كرمضان وجي كأسرى عند ركعة أي شمر النبر وربما عند عندي ምናልባት صلى 13 ركعة 13 ረክዓ ሊሰግዱ ይችላል በአንዳንድ ሐዲሶች እንደመጣ አልሙሂም አሁን እንግዲህ 23 የሚሰገድበት ቦታ ከሄደ አንድ ሰው ከሰገዱ መልካም ካልሰገዱ እነዛ አስራ አንድ ከሰገዱ መልካም ነው፣ ጥሩ አድርገዋል። ነቢዩ ሰለላሁ ዐለይሂ የነበሩበትን ተግብረዋል። ካልሰገዱስ ተቀላቅሎ ነው መስገድ ያለበት። ሀያ ሶስቱን ይበራላ ሀያ ሶስቱን ይስገድ። ለምን ነቢያችን ዓለይሂ ሰላቱ ወሰላም ሱናቸው ይህ ሀዲስ ብቻ አይደለም፣ ሌላም ሱና አለ። ምን ብለዋልና من قام مع ኢማሚ حتى ينصرف كتب له قيام الليل ከኢማሙ ጋር እስከሚጨርስ ድረስ አብሮ የቆመ ሰው ምን ይሆንለታል ብላ የሌሊቱን ሙሉ እንደቆመ ተደርጎ ይከተብለታል። ስለዚህ ይሄም ይሄም የነብዩ ሰለላሁ ዐለይሂ ወሰለም ሱና ነውና ሁለቱን ይፈልጋ ማለት ይያምዛል። አኸር ሌላ ምሳሌ ለው ቃለ ኢንሳን አንድ ሰው ቤት አና ኡሪዱ አን አሱመ ኩለ ዳህ እኔ አመቱን ሙሉ መጾም እፈልጋለሁ። ወአኸር ቃል አሱሙ የውመን ወፍጥሩ የውመን ሌላው ደግሞ አለ አመቱን ሙሉማ የነብዩ ሱና ስላልሆነ አንድ ቀን ጾማለሁ፣ አንድ ቀን አፈጥራለሁ። ፈታን ያፈር በስራ የበለጠው ያኛው ነበረ። በጣም ብዙ ስራ የሰራው ማለት ነው። ምናልባትም ይሄ ስድስት ወር ሲሆን ያኛው የጾመው ስንት ነው? አመት ነው አይደል? አንድ ቀን እያለፈ ነው ያኛው የጾመው፣ ያኛው ደግሞ ሙሉ አመቱን የጾመው አልሙሂም ግን በላጭነቱ አሁን እንደ ሸሪዓው በላጭ የትኛው ነው ከተባለ አመቱን ሙሉ የጾም አይደለም በላጭ የሚደረገው በላጭ የሚደረገው የትኛው ነው ሁለተኛው مع أنه أقل በስራ በኩል እሱ ያነሰ ከመሆኑ ጋር لأنه أصاب السنة ሱናን የገጠመው እሱ ነውና አሁን ከሰለፎች ራሱ ማለት بعض السلف አመቱን ሙሉ ጾመዋል ይባላል አሁን እነሱን መከተል እኛ ይገባል ወይ በዚህ ነገር ላይ ከተባለ አንከተላቸው ከሰለፎች ውስጥ አንዳንዶቹን ሳይሆን የምንከተለው እኛ ምን ነው እ መዝሀብ ሰለፍ የሰለፎቹን አቋም ሙሉ ሰለፎቹ የነበሩበትን ይዘን የምንሄድ ማለት ወይም ደግሞ አንዱ ያንጸባረቀው ሌሎቹ ጋር ምንም አይነት ስላት ያልተነሳበት እንደዛ ሲሆን ነው እንጂ ከሸርዕ ጋር እየተጋጨ ወይም ደግሞ ከማስረጃ ጋር እየተጋጨ የለም። ረሱሉ ሰለላሁ ዐለይሂ ወሰለም አመቱን ሙሉ የጾመ ሰው አልጾመም ብለዋል። ሱናችን ስለካለፈ ማለት ነው። ስለዚህ አይቻልም። በጣም የመጨረሻ ድክ አድርገው ለአንድ ሰው የፈቀዱት ረሱሉ ዐለይሂ ወሰለም ጾም ላይ አንድ ቀን ጾመ አንድ ቀን አፍጠር ነው። አንድ ቀን ይጾማል ሰውየው። ዛሬ ጾሚ ነው፣ ነገ ያፈጥራል። ረመዳን እንዳይመስል ከረመዳን ውጭ ያሉትን ማለት ከረመዳን ውጭ ያሉትን አንድ ቀን ይጾማል፣ አንድ ቀን ያፈጥራል። ከዛ በኋላ የሚቀጥለው እንደዚህ ያሉ ጎበዞች አሉ። እንደዚህ የሚጾሙ አንድ ቀን እያለፉ አንድ ቀን ይጾሙ አሉ። አሁንም ኸይር እንግዲህ እንደዚህ ካደረገ ነው እንጂ ምን ማድረግ የለበትም አመቱን ሙሉ መጾም የለበትም አመቱን ሙሉ መጾም የነቢዩን ሱና ይኻልፋል ማንም ቢሰራው ወኸይሩል ሀዲ ሀዲ ሙሐመድ ሰለላሁ ዐለይሂ ወሰለም ከመንገድ ሁላ በላጩ የነቢ ስ ስለም መንገድ ሚሳል አኸር ሌላኛው ምሳሌ ኢንሳኑን ሰላ ይህን ነው የኔ ንግግር አሁን የተናገርኩት ከራሴ አይደለም የመጣሁት الشيخ محمد يناقرت الشيخ محمد بن علي مسلم عليه مسلم الله أعلم مثال آخر إنسان صلى خلف المقام بعد الطواف كطواف بوهالا كمقام جربا عند سو سجده كمقام مقام إبراهيم عليه إبراهيم مقوم يا تبلا متبال عليه كعبو لك كعبو بزه يا هون بلقلت تبلا متواصلك مقام إبراهيم يبالا لإبراهيم مقوم يا بوتا مالك እንግዲህ ከጠዋፍ በኋላ እዛች መቃም ጀርባ ሄደና አንድ ሰው ሰገደ وطول القراءة وطول الركوع قراءه አረዘመው ركوع አረዘመው وطول السجود سجود አረዘመው وآخر ሌላኛው ደግሞ صلى ركعتين ولت ركع سجد خلف المقام كمقام جربا كمقام ابراهيم جربا فقرأ في الأولى قل يا أيها الكافرون وفي الثانية ولتنيو قل هو الله بمجمريا قل يا أيها الكافر بولتنيا قل هو الله أذكر وخفف قال لا درجة فالثاني أفضل ولتنيا ونبي بنته لمن لأنه أصاب السنة ይህን እንግዲህ በእያንዳንዱ ሙስሊም ልቦና ውስጥ ይሄ ቢቀረጽ ኖሮ ወላሂ ቢድዓ የሚባል ነገር እንዳለ ፍንቅል ብሎ ይወድቅ ነበር ነገር ግን ይሄ እንግዲህ አልተለመደም ይሄ ነገር ይሄ አልተለመደም ሱናውን መያዝ ነው የሚበልጠው የሚባለው ነገር አልተለመደም እንደውም የነቢዩን ፍቅር መግለጽ የሚችለው አንድ ሰው በምን ይመስላል ዛሬ ዛሬ ላይ ዝም ብሎ በተራ ነገር ማለት ነው ዝም ብሎ ቢዚ በመሆን በተራ ነገር በማይረባ ነገር ኸይር ይሄ አይበጅም ሚሳል አኸር ሶስተኛ ምሳሌ ረጁሉን ጃአ ኢላ መካ ወደ መካ የመጣ ሰው ነው ኢላ መከተ ነው የምትሉት وطاف وسعى وقصر وحل وانتظر الحج مكة عند درسة طواف درجة سعي درجة تقولون قصر وحل تفتح كعمره وانتظر الحج حج يطبق فالأفضل بعد هذا بلاجو كذبوا هلا ألا يطوف طواف لا يدمكنا طواف بايمل على اللسان لمن لأن الصحابة الذين كانوا مع الرسول صلى الله عليه وسلم لم يطوفوا ከነብዩ ጋር በዛ ጊዜ ሐጅ ያደረጉት ሰሃቦች ከነብዩ ጋር ሲሄዱ ዑምራ አድርገው ከዛ በኋላ በዚህ መካከል በዑምራውና በሐጅ መካከል ጠዋፍ አላደረጉ ስለዚህ ጠዋፍ አለማድረጉ ነው የሚሻለው ዑምራውን አደረገ በቃ ተፈታ ሌላ ዒባዳ ይስራ ይሄ ነው ተገቢ የሚሆን والنبي صلى الله عليه وسلم نفسه رافته النبي صلى الله عليه وسلم لم يطف إلا طواف القدوم طواف القدوم ننجي نا وطواف الإفاضة وطواف الوداع طواف القدوم من لو ذناس كيد የሚደረገው طواف الإفاضة የሚባለው ከዓረፋ መልስ ነው ጠዋፍ ልወዳዕ የሚባለው የመጨረሻ የስንብቱ ይህንን ጠዋፍ እንጂ ነቢዩ ሰለላሁ ዐለይሂ ወሰለም አላደረጉም። ስለዚህም ይህ ነው መሆን ያለበት እንጂ መጨመር የለበትም። ዘላቂ ሚሳል አኸር ሌላ ምሳሌ ይህ እንግዲህ ሐጅ ላይ ነው። ትንሽ ላይ ገባን ይችላል። የሐጅ ነገር ካላዩት ትንሽ ያደናግራል፣ ወይ ደግሞ በደንብ ካልቀሩት ማለት ነው በኪታብ ሚሳል አኸር ሌላው ምሳሌ ኢንሳኑ ሙተመቲዕ ሙተመቲዕ የሆነ ሰው ነው ሙተመቲዕ ማለት ሁለት ንሱኮችን በአንዴ የገባ ነገር ግን የመጀመሪያውን ዑምራ ያደርግና ከዛ በኋላ ሐጁን የሚያስከትል አታ ቢልዑምረት ልኡላ የመጀመሪያውን ዑምራ አመጣ ወበቅያ አላ አልሐጅ خمسة أيام حج አምስት ቀን ቀረ فقال ምን አለ አንተሂዙ الفرصة አሁን እንግዲህ እችን አጋጣሚ ልጠቀማታል وآتي بعمرة ثانية وثالثة ورابعة ሁለተኛ ዑምራ እመጣልሃል ሶስተኛ አራተኛ አምስተኛ ወሳዲሳ ስድስተኛ ቀጠለበት የዑምራ ማለት بالإضافة إلى الأولى ከመጀመሪያው ጋር በመጨመር ማለት ሁለተኛ ሶስተኛ እያደረገ እንግዲህ ጨምር ኩል የውም በየቀኑ ያእቲ ቢዑምራ አንድ ዑምራ ይሰራል እሱ እና ይችን ቀን ልጠቀማት ይችን ሰዓት መባከል የለባትም ብሎ ብቻ በሱ ተጠመደ ወአኸር ሌላው ሰው ደግሞ ቃል አለ ላ አቲ ዑምራ አላመጣም በል አክተፊ ቢልዑምረቲ ልኡላ በመጀመሪያዋ ዑምራ አብቃቃለሁ መጀመሪያዋ ዑምራ በቃ ትበቃኛለች ነብዩ የሰሩት እንዲሁ ነው አለ ثم الحج ከዛ በኋላ ሐጄን አደርጋለሁ አለ ፈሳኒ የደከመው ያኛው ነገር ግን የሚበልጠው የትኛው ነው በአጀር ይሄኛው ነው ለምን ይሄ ሱናውን ያዘው ይሄ ሱናውን ያዘው ይሄኛው መሆን ያለበት እንደዚህ ነው ሐታ እንደው የሚያጨቃጭቀው የመውሊድ ጉዳይ ነው የምላቸው የሚያጨቃጭቀው እሱን አይደለም እንደው ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያደረጉት? ጾማ ከት ሸከለ የጾሙት እኮ ሰኞና ሐሙስ እንጂ የመውሊድ ቀን ጠብቀው አለ ለይቶ አልሙሂም ነብዩ ሰለላሁ ዐለይሂ ወሰለም ዝም ብለው ነው ያለፉት። በቃ ሰሃቦቹም ዝም ብለው አለፉት አይደል ነው ምንም እንደው አንጨቃጨቅ ከተባለ ሁላችንም ዝም ብለን ማለት ነው። ዝም ብለን እንለፈው በቃ ነብዩ ሰለላሁ ዐለይሂ ወሰለም ያህል ነበረም ሱናችን ይሄ ነው። ስለዚህ ነው አሁን በሰዎች መካከል መቃቃር የሚመጣው ማለት ነው በዚህ ነገር አንዱ አራ ይላል ሌላኛው ደግሞ ሰው ነብዩ አልሰሩትም እንደው በላጭ ተብለን ብንል እንኳ እሱ በላጭም አይደለም አማራጭ የሌለው ነገር ነው ነገር ግን እንደው በላጭ እንኳ ለአቅል ለአቅል ምረጥ የሚባል አንድ ሰው የሚመርጠው የማንም መንገድ መሆን የነበረበት የነብዩ መንገድ አለይሂ ሰላቱ ወሰላም። ለዚህ ነው ይከበር የሚሉ ሰዎች እኮ ነብዩ ሰርተውታል አይደል? እና እንደው በጣም ውሸተኛ ካልሆነ ማለት ነው። በጣም ውሸተኞች አሉ የሚቀጥሉ። ከዛ ውጭ ግን አሊሙም ሆኖ ይከበር ያሉ ሰዎች ነብዩ ሰርተውታል አይደል? ሰሃቦች ሰርተውታል አይደል? በጣም ከብዙ ክፍለ ዘመን በኋላ የመጣ መሆኑን ይናገራል። ነገር ግን ምን ችግር አለው? ገባናል? ምን ችግር አለው? ይሄ ደግሞ እዚህ ጋር ያለው ሌላው ሰው ደግሞ ምንድነው የሚላቸው ችግር አለ ችግሩ ምንድነው ነብዩ ያልሰሩት መሆኑ ችግር ነው እሱ ራሱ በቃ አሁን እንግዲህ ሀቅ ነብዩ ያልሰሩት መሆኑ ራሱ ራሱን የቻለ ችግር ስለሆነ እንተቤ አሁን እንግዲህ ነቃ በላ ያ ሐጅ አንተ ሐጅ የምታደርገው ሰው ነቃ በል ላ تتعب نفسك ነፍስህን አታሰቃያት አታድክማት وتتعب اخوانك አልሙስሊሚን ሙስሊም ወንድሞችህንም ደግሞ አታሰቃያቸው ቢተضييق عليهم እነሱ ላይ በማጣበብ ቦታ ሁሉ ጊዜ ዑምራ አደርጋለሁ ብለህ በመመላለስ ማለት ነው ተዛቡ ኢለ ተንዒም አድና አልሕል የሚባለው ይሄ ተንዒም እንግዲህ ሐረሙ ካለበት መጨረሻ ቅርብ ሐላል ቦታ ቢኖር ይሄ ነው ማለት ወደዛ ሄድና ነው አይደለም እዛች ቶሎ ዑምራውን ኢሕራም አድርጎ ተመልሶ ደግሞ ይመጣል المهم تذهبوا إلى التنعيم ولا تنعيم تيلاله وتحرموا وتأتي إحرام هذا تمتالك هنا من دزاو وهنا من دزاو ولهذا قال عطاء رحمه الله አጣ ለዚህ ነው ያሉት አላህ ይዘንላቸው ነው አጣ የሚባሉት እንግዲህ ሰው ተኸሱሱ ይኖረዋል በሆነ ጉዳይ በጣም ዘልቆ የሚገባው በአካባቢው በአካባቢው ነገሩ ባለበት አካባቢ በደንብ ያለ አሁን ሐዲስ ላይ ከማንም የበለጠ ሐዲስን ሊናገረው ሊተነትነው የሚችለው ማን ነው ከተባለ ከሐዲስ ጋር የኖረ ሰው እንጂ ፊቅህ እየቀራ የኖረ ሰው አምጥቶ ሐዲስ ضعيف እንደገና ደግሞ ነገሮችን የሚያመዛዝንበት ወይም ደግሞ ሲያጣላ የሚያስታርቅበት የሆነ ነገር አያውቅም። ገባራለ እሱ የቀረው ምንድን ነው? ፊቅህ ነው። ስለዚህ ማስቀራትም ያለበት መናገርም ያለበት ደፍሮ ስለ ፊቅህ አማ ዝም ብሎ ስለ ሐዲስ የሚናገር ከሆነ ሊያበላሽ ይችላል። ሌላውም እንደዛው ማለት እና ይሄ አውጣ የሚባለው ረሂመሁላህ በጣም በሐጅ ስርዓት ላይ በጣም አጠኑ በጣም እውቀት አላቸው ከሚባሉ ዑለማዎች ውስጥ አውጣ ለዚህ ነው ሐጅ ላይ በድሮ ዘመን ይጮህ ነበር ምን እየተባለ እንደ ነጋሪት ማለት ይነገራል ምን እየተባለ ማንም ፈትዋ እንዳይሰጥ ከአጧ በስተቀር ሐጅ ላይ ከአጧ በስተቀር ፈትዋ መስጠት የተከለከለ ነበር በዚህ አይነት እንግዲህ ይስተጋባ ነበር ማለት ነው በድሮ ዘመን ولهذا قال عطاء رحمه الله عطاء الله يجزاه الله شو من بلوان وهو من كبار التابعين كبار التابعين ውስጥ ናቸው ታቢዖች ከሚባሉት ውስጥ ከትላልቆቹ ማለት ነው ومن علماء أهل مكة ከመካ ዑለማዎች ውስጥም ናቸው አልሙዕተኒና ትኩረት ሰጪ ከሆኑት ቢልመናሲክ በሐጅና ዑምራ ስርዓት ላይ እንግዲህ የሐጅና ዑምራ ስርዓት ራሱን የቻለ ፍቅህ ያስፈልገዋል። ማንም እዚያ ሆኖ ቁጭ ብሎ እንደው የተለያየ ነገር ብጠይቀው እዛ ሄደ እሱ ዑምዳ ቀርቷል ወይም ደግሞ ሚንሀጅ ቀርቷል። እዚህ ላይ ያለው ሚንሃጅ የተጻፈው ቆይቷል፣ ዑምዳ የተጻፈው ቆይቷል። እዛ ሲሄድ ነገሩ አሁን ጀምረው ሌላ ነው፣ እንደ ድሮ አይደለም። ካዕባው አጠገብ ያለው ዙሪያው ሌላ ነው። ፈቅ ብለህ ቆመ ዱዓ አድርግ ይልሃል። እዛ ኪታብ ላይ ማለት የድሮ ኪታብ። አሁን የቱ ጋር ነው አንተ ፈቅ ብለህ ቆመ እንኳን የምትቆምበት ስትሄድ እንኳን ሰው እየገፈተረህ ይጨፈልቅህ ነው የሚደርሰው ማለት ነው የመሳሰለ ቦታውን በደንብ አድርጎ የሚያውቀው ነው ፈትዋ መስጠት ያለበት ገባናለም ያን በመናፊቅ እዕቲና ነበረው ይሄ عطاء رحمه الله إن هؤلاء الذين يخرجون إلى التنعيم እና ምን ብሏል ወደ ተንዒም የሚሄዱት አለ ወያቱነ ቢዑምረቲ ወያቱነ ቢዑምረቲ ከዛ በኋላ ዑምራ እየደጋገሙ የሚሰሩት ላ አድሪ አያተሙና አም ዩታቡ አላውቅም ይመንዱ ይወንጀሉ አላውቅም ወንጀል እንጋጀ ይመንዱ አቅም አለ ሊአነሁም አተው ቢቢድዓት እያመጡ ያሉት ነገር አዲስ ነገር ስለሆነ ወማ አላ ሰይፍ ሸዲድ እንግዲህ አሁን ምን አሉ ይሄ አበቃ የአጣ ነገር በጣም የሚያሳዝነው እያሉ ነው ሼክ ኢብኑ ዑሰይሚን ነጂዱ الآن كثيرا من الحجاج አብዛኛውን ሐጅ የሚያደርግ ሰው ነው የሚባለውን ታገኘዋለህ ወላ አቁል አክሰሩም አብዛኛዎቻቸው ነው ብዬ አልልም ከሲር ብዙ ነው ያሉት አይደለም ከሲር ነው ያሉት ናም ከሲር من الحجاج አብዛኛው ብዬ አልልም ብዙ ናቸው ብቻ አሉ ብዙ እና እነዚህ ብዙዎች ምንድነው የሚያደርጉት يأتي بالعمرة الأولى كما جمع عمرة مثلا وفي اليوم الثاني يأتي بعمرة ثانية በሁለተኛው ቀን ሌላ ሁለተኛ ዑምራ፣ የሶስተኛው ቀን ደግሞ ሌላ ሶስተኛ ወራቢዓ እያለ ይቀጥላል። አልኡል አለሁ የመጀመሪያዋን የኔ ነች ይላታል። የመጀመሪያዋን ወሳኒየቱ ሊኡሚሂ የሁለተኛዋ ደግሞ ዑምራ ለእናቱ ነው። ወሳሊሰቱ ሊአቢህ ሶስተኛው ለአባቱ ነው። ወራቢዓቱ ሊጀደቲሂ አራተኛውን ደግሞ ለአያቱ ለይቶ ያደረገው እንግዲህ እዛ ሄዶ ምን ይላል ሰዓት እዚያ አሁን ዝም ብዬ እንትን ከምል ለምን ለአባት ለእናቴ ዑምራ አላደርግላቸውም ይላል። እዛ እየተመላለሰ ብቻ እንደ እዛ ይሄዳል። ለአባቱ ለይቱ ይመጣል ያደርጋል፣ ለእናቱ ለይቱ ይመጣል ያደርጋል እያለ እንግዲህ እስከ ስድስት ሰባት እንግዲህ ሊያደርግ ነው። አልኻሚሳ ሊጀድህ ለአያቱ እንግዲህ ሊጀደትህ ሲባል ለሴት አያቱ ነው። ወልኻሚሳ ሊጀድህ ለወንድ አያቱ አው ወሳዲሳ ሊዓሚህ ለአጎቱ እያለ እንግዲህ ያደርገዋል ማለት ነው። ይሄ እንግዲህ ይሄ ሁሉ ምንድነው ስህተት ነው لأنه مخالف بهدي النبي عليه الصلاة والسلام የነቢዩን عليه الصلاة والسلام هذه سلام يخالف አሁን መጨረሻ ምን አሉ አይነ نحن من السلف الصالح እኛ የት ነን ከመጀመሪያዎቹ ሳሊሕ ከሆኑት ቀደምት ከሰሓቦቹ እናም እነሱን ተከትለው የእነሱን ፈለግ ይዘው ከሄዱት ከታቢዖቹ እነሱን ደግሞ ፈለጋቸውን ተከትለው የሄዱት የእነሱ ተከታዮች የት ነው ያለ አገፊሉ አን ዛሊከ አም ጀሂሉ እነሱ ዝንጉ ሆነውበት ወይስ ሳያውቁት ቀርተው ነው እንግዲህ ዝንጉ ሆነውበት ነው ከተባለ ውሸት ነው ለምን ረሱሉ ሰለላሁ ዐለይሂ ወሰለም ፍጹም እነዚህ ሰዎች በኸይር ላይ ፈጣኖች መሆናቸውን ተናግረውላቸዋል አው ጀሂሉሁም ከተባለ ውሸት ነው ለምን ከኛ የበለጠ ዒልሙ ወደ እነሱ አካባቢ ነበረ አሁን እንግዲህ ይሄ ኮምፒውተር ኮምፒውተር መስፋቱ ምናምን እንዳለ ማለት አሁን ዛሬ በአንዱ ኮምፒውተር ውስጥ ብዙ ሺህ ኪታቦች ነው እያንጋጋን ይዘን የምንሄደው ማለት ነው። ግን የድሮዎቹ የነ አቡበክር የነ ዒልም የነ አቡበክር የነ ዑመር ዒልም ከዛሬው ይሄ በኮምፒውተር በምን በምን ታግዤ ቀረሁ ምን ከሚለው ፍጹም የሚገናኝ አይደለም። የእነሱ ዒልም ነው የሚበልጠው። ሰብሰብ ያለች ቁም ነገሯን እነሱ ጨምቀው ይዘዋል። እኛ ምንድነው ለማስረዳት ብለው ዑለማዎቹ እየበተኑ ሲሸርሁ ሲሸርሁ ለማስረዳት ብለው ማለት العلم نقطة كسرها الجهال من الذي علم ነጥብ ነበረች ለጃሂሎች ሲባል ወደዚህ ሲሳብ ወዲህ ሲሳብ ወዲህ ሲሳብ ሰፍቶ ሰፍቶ እንግዲህ ይሄ ሆኗል አልሙሂም ይሄ ነው እነሱ ያው ምኑን ጨብጠውታል ዒልም የሚባለውን በቃ ፍሬውን አንስተው እንደዚህ ያለ ዒልም ነበራቸው ማለት ነው አቡበከር ጋር ስትል فهو أعلم أعلم الخلق بعد رسول الله ከረሱል በኋላ በጣም አዋቂ ሰው ቢኖር አቡበከር ማንም ሸይኹል ኢስላም ኢብኑ ተይሚያ ማለት ማንም አይደለም ከረሱል በኋላ ማን ነው አቡበከር ነው ረዲየላሁ ዐንሁ በጣም በጣም ዒልም ነበረው ሱብሃንአላህ لا يظهر علمه إلا عند الفتن ነው የሚባለው ዒልሙ መቼ ዒልም እኮ የሚታየው ራሱ አስለን ዝም ብሎ በተራ ሰዓትማ ሁሉም እኮ ጀህሉ ራሱ አዋቂ ነው የሚመስለው አይደለ? በተራው ሰዓት በሰላም ሰዓት አስለን እኮ ሰላምን እኮ መጋራት እኮ ይሄ ምንም አይደለም። ሰላምን መጋራት ምንም አይደለም፣ ሁሉም ይጋራዋል። ችግሩ ምንድነው? ችግር ሲመጣ ችግርን መወጣት መቻል ነው። ይሄ ከባዱ ነገር ማለት ችግርን መወጣት መቻል ግን ይሄ የወንዶች ስራ ስለሆነ ብዙ ሰው ይወድቅበታል። አቡበክር ረዲየላሁ ዐንሁ ዑመር እንኳን የተሸወዱበት ዕለት ነብዩ አልሞቱም እያሉ ሲሉ አቁም አቁም ሞተዋል። ከዛ በኋላ አያ አመጡ የቁርአን አያ ሲያመጡ ከአንሃ ነዘለት ይላል ያለ አሁን የወረደ ነው መሰለኝ ምን አድርጎታል ማለት ነው ዑመር ረስቶታል አይቶታል እኮ ቁርአን ግን ረስቶታል ልቡ ላይ ማለት ደግሞ እዚህ ልብ ላይ ተቀምጧል አብረው ይዘው ይቀመጥ እንጂ የሆነ ቦታማ አይቸው ነበርማ አይቸው ነበር ብለው ኮፈቱ ፈትዋ አልሰጡም። ይድሮች ከልባቸው እያወጡ ይሰጡ እኔ ማለት ነው። ወልሙም አላህ ዒልምን ይስጠን። ትልቅ ስጦታ በመሆኑ አላህ ለነብዩ ሰለላሁ ዐለይሂ ወሰለም ዱንያ ጠይቀኝ አላላቸው። ስልጣን ጨምርልኝ ብለህ በለኝ አላላቸው። ወቁል ረቢ ዚድኒ ዒልም ጌታዬ ሆይ እውቀትን ጨምርልኝ በልና ጠይቀኝ ጠይቀኝ። ከምትጠየቀው ነገር ትልቁ ምንድነው? እውቀት ነው እያለ ይሄ ትልቅ ነገር ነው። ምንም ሰዎች ስለ እውቀት ባይገባቸው ስለ እውቀት አሁን አብዛኛዎቻችን ምንድነው እየተገፋን ካልሆነ በስተቀር ብዙዎቻችን እኮ አይገባን? እንደውም ካወቅነውም ያወቅነው ምንድነው ስላንገላታን ይሄንን የዱንያውን እውቀት አንዴ ባት ምን እያለ አሁን እንግዲህ አሁን የትኛውም ሰው ነጋዴ ሆኖ ልጅህን ተው ትምህርት ምናምን ብለን ብንለው ዝም ብሎ በቃ ዝም ብሎ ሙያ ምናምን እዚህ ገብቶ ዋናው መሰራት አይደለም የሚያስፈልገው ዝም ብሎ ሙያ ይማር ብትለው ልጅ ልገለው ነው። አሁን በዚህ ዘመን ያለ ትምህርት እንዴት ይቆም ሰው እኮ የራሱን ንብረት አሁን ሱቆች አይታችኋል የራሱ እኮ አሁን ሱቅ መስራት ምን ማለት ሌላ አንድ ስቶር ያስፈልገዋል በጎን ማለት ነው። ያ ደግሞ ራሱን የቻለ አንድ ክፍል لمن تزجاي فار لا هي فار كذيه كذام يهون عند كذيه كذام يهون سلام لك ماذا قبض شيء كم رودا يا هو لا من جم يسرع يساوي يسرع سلزي لجين لسجل لون وين من لجي تسوف الله ما يرشى عندي فن من أين مكرني مكرتي ميلان هو في بال مال عندي عندي عندي قبض شون من فلقة وطرنا الحمد لله قبض شوال يا دنيا ولا جرب عليه ጥሩ ግን ከዚህ በተሻለና እንደው ቢያንስ ቢያንስ ከዚህ በትክክል እንኳ የዲኑ ነገር ሊገባን ይገባል። እንደው ቢያንስ እኩል ሆኖ እንደ ደረጃው ደግሞ በልጦ ግን አልተገኘም። ማንም አሁን ለዲን እንደዚህ አድርገ ልጅህ እንዲባል ይስቃል። የእኔ ልጅ መስዋዕት ነው እንዴ ለብዙዎች የሚሰጥ መስዋዕት ነው የሚያደርገው ማለት ነው። እንደውም አንዳንዶቹ የሚያደርጉት ምንድን ነው? አላህ እንደው መቼም እንትን ይበለን እንጂ ይታረቀን እንጂ ልጁ ሲበላሽ ነው። ልጁ ሲበላሽ ልጁን ይዞት ኡስታዝ ጋር ነው። እባክህ ልጄ ምን ሆነ ማለት ነው? ጋራጅ ጨፍልቅልኝ። ከዛ ቀጥቅጦ ምን ብሎ ኡስታዙ ቅርጽ ካስያዘ በኋላ የት ነው የሚወሰደው? ይሄ ነው እንግዲህ አሁን ምንድነው ማለት ነው? አሁን የያዝ ነው ዲኑን የዱንያው የዱንያው ማስተካከያ ነው እንጂ ፍጹም ለዲን ተብሎ ለአላህ ተብሎ አልተያዘም አላህ ይጠብቀን። እንደዚህ ያለ ነገር በጣም ይንጸባረቃል። ሰር ወላሂ ሁም ኸይሩ ሚና ኢኽላሱን አሉ። ወላሂ በአላህ እምላለሁ ሁም እነሱ እና ያው አላህ እንደው ልጅ የሰጠን ሰዎች መጀመሪያ ልጆቻችንን ለዲን መለየት መጀመሪያ ለዲን መለየት ነው የሚያስፈልገው። አላህ እንደው ልጅ ትልቅ ኒዕማ አይደል አላህ ነው የሰጠው መከልከል የሚችል ነበር የእሱ ፍቃድ ሆኖ አላህ ነው የዚህ ጊዜ አላህን ለሚያስደስት ነገር መለየት ነው የሚያስፈልገው ማለት ነው ሁሉ ተምሮ እኮ ዓሊም እንዲሆንና እንደዚህ እንዲያስቀራ አያስፈልግም በርግጥ ነገር ግን ዘመናችን እንደምታወቁ ነው የሚማር ሰው አንሶ አንሶ አንሶ አንሶ የለም የሚማር ሰው ስለዚህም ያው የገባው ሰው ይህንን ቦታ ለመዝጋት ጥረት ማድረግ ይኖርበታል አላህ ያግዘመች والله هم خير منا إخلاصنا بالله ملالو هم الناس خير منا كن يتشالوا ናቸው إخلاصا بإخلاص وخير منا اتباعا كن يتشالوا ናቸው باتباع ولن يفعلوا هذا إهنا الفرط ما هم كلا يتذكسون ما لذا يستوالنا فإن قال قائل بايبل منا قرسوا تناجر حديث أبي سعيد الخضري في قصة الرجلين اللذين بعثهما رسول الله صلى الله عليه وسلم يا أبي سعيد الخضري በሁለቱ ሰዎች ቅሷ ላይ ረሱሉ صلى الله عليه وسلم የላኳቸው ሁለት ሰዎች እና ثم حضرت الصلاة فلم يجد ماء ከዛ በኋላ ሰላት ደረሰ فلم يجد አላገኙም ሁለቱ ሰዎች ማአን ውሃ فتيمم صعيدا طيبا وصليا فتيمم تيمم አደረጉ قصدوا صعيدا صعيدا አፈርን ወይ የመሬት ገጽን طيبا ጥሩ የሆነን ከዛ ወሰለያ ሰገዱ እነዚህ ሁለት ሰዎች ثم وجد ከዛ አገኙ الماء وهن في الوقت وجد الماء في الوقت ነው የምንለው ስንቀጥለው አሊፍ ይልካል وجد الماء في الوقت በዛው ወቅት ማለት ነው ወቅቱ ሳይወጣ ውሃ አገኙ ሰዎች እና ምን አለ فتوضأ احدهما وأعاد الصلاة አንደኛው ውዱእ አደረገና ሰላቱን ደገመ وأما الآخر للنيوس فلم يعيد الدقمه فقال النبي صلى الله عليه وسلم للذي عاد لمن لسوا النبي صلى الله عليه وسلم قالوا لك الأجر مرتين لا أنت من دالة ولا تجاوز وقال للذي لم يعيد لا لمن لسوا دمه من قالوا أصبت السنة سنة قد تمكر እንግዲህ አንድ ሰው ለምሳሌ ውሃ ጠፋን ውሃ ጠፋ እዚህ አይጠፋም ምሳሌ የሚጠፋበት ሀገር ነው ውሃ ጠፋ ከዛ በኋላ ምን አደረገ? አሰሰ ውሃ የሚያገኝበትን ቦታ በአጠቃላይ ጠየቀ። የለም በቃ ፈኢለም ተጅዱ የሚለው ቁርአን ካላገኛችሁ እንጂ ሳይፈልግ አንድ ሰው ዝም ብሎ በቃ ተየሙም አድርገን ንግባ አይባልም። መፈለግ ነው ያለበት ፈልጎ ሲያጣ ምን ያደርጋል? ይህንን እርምጃ ይወስዳል። ፈኢለም ተጅዱ ማአን ውሃን ካላገኛችሁ ምን ታደርጋላችሁ ነው? ፈተየመሙ ሰዒደን ጠይበን ተየሙም አድርጉ ሰዒደን የመሬት ገጽን ጠይበን ጥሩ የሆነ በዚህ አይነት እንግዲህ ጥሩ የሆነ የመሬት ገጽ ወይም አፈር ምን ያደርጋል? ተየሙም ያደርጋል። ሁለት ናቸው ሰዎች ተየሙም አደረጉ፣ ሰገዱ። ከሰገዱ በኋላ ከሰገዱ በኋላ ውሃ መጣ። መድገም አለባቸው ወይ ሲባል የለባቸው። ለምንድን ነው የማይደግሙት? ሰግደዋል። አንዴ ሱናው ምንድነው? አንዴ በተየሙም የሰገደ ሰው አይደለም በቃ ሰላቱም ሰይ ነው መድገም የለበትም። በነቢያችን አለይሂ ሰላቱ ሰላም ዘመን የተከሰተው ምን ነበር አቢ ሰይድ አልኹድሪ በሁለቱ ሰዎች ቂሷ የሚለው ረሱሉ ልከዋቸው እንደዚህ ሆ እንግዲህ አሁን እንዳለው ቢጤ ውሃ አጡና በኋላ ከሰገዱ በኋላ ተየሙም አድርገው ከሰገዱ በኋላ ውሃ ተገኘ። የሆነ ሰው ይዞ መጣ ማለት ነው። ተገኘ። አንደኛው ወቅተ ኑዙል አልዋህይ ስለነበረ ዋህይ እየወረደ ያለበት ነው። ሱና የትኛው እንደሆነ አልታወቀም። አንደኛው ልድገም አለ ደገመ። አንደኛው ደግሞ ሰግጃለሁ ከሰገድኩ በኋላ አለግም አንዴ ሰላቴን ሰግጃለሁ ብሏል። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ጋር ጉዳዩ ደረሰ። ረሱሉ ሰለላሁ ዐለይሂ ወሰለም ለመለሰው ሰውን አሉት ለከላ አጅሩ መረተኝ አንተም አጅር ፈልገህ ነው የሰራኸው፣ ሁለት ጊዜ አጅር አግኝተሃል አሉት። ላልመለሰው ደግሞ ምን አሉት? አውሰብተ ሱና ሱናውን ገጥመሃል የኔን መንገድ አንተ ነው የገጠምከው። የለፋው ያኛው ግን ሱናውን ያገኘው ይሄ ነው። ፈጀዐለ ሊልአወሊ አጅረሁ መረተይን ለመጀመሪያው ሰው አጅሩን ሁለቴ ነው ያደረጉት ረሱል ስ ላ ወሀዳ كلما كثر ኩለማ كثر ልዐመል ከሱረ يا ይሄ وي طياقي ጥያቄ ያሳያል وي ስራ በበዛ ቁጥር አጅሩ በቃ ይበዛል ማለት ነው ያሳያል ወይ كتباله እንዴት ነው ፈመል ጀዋብ መልሱ ምንድን ነው الجواب መልሱ أن هذا الرجل يسو الذي أعاد الصلاة صلاة يملسو أعادها باجتهاد منه كالسبة هنا اجتهاد نو صلاة يملسها اجتهاد مالت አንድ ሰው የጥረቱን በሸሪዓ በኩል የሚያውቀውን የጥረቱን ያክል መታገል የጥረቱን ያክል ማለት የመጨረሻ የመጨረሻ ያቅሙን ያክል መጣር አንድን ነገር ሸሪዓዊ ሁክሙን ለማወቅ የአቅሙን ያክል መጣር ኢጅቲሃድ ይባላል። አሁን ለምሳሌ ኢማሙ ሻፊዒ ኢማሙ አህመድ ካላቸው የተለያየ ሐዲሶችን የቁርአን አያዎችን እንግዲህ አላህ ባሳወቃቸው መልኩ ከማንም በላይ አውቀው ያንን ካወቁ በኋላ ምንድን ያደረጉት በተለያዩ ጉዳዮች በሚጠየቁ ጉዳይ ላይ የችሎታቸውን ያክል በዛ ነገር ላይ ማስረጃ ፈልገው ማስረጃ ያስይዛል ብለው ያሉትን ሁክም ያስቀምጣሉ ማለት ነው። ይሄ ምን ይባላል? የጥረቱን ያክል አንድ ሰው መፈለግ እና መጣር ኢጅቲሃድ ይባላል። ይሄ ለየትኛውም ሰው አይበቃም። እንደዚህ በእውቀት በጣም የሄዱ ሰዎች ነው ኢጅቲሃድ የሚሆን። አልሙሂም ይሄ ሰሃባ ነው፣ ዓሊም ነው። ቢኢጅቲሃድ ሚንሁ ማ ኸፋኢ ሱነቲ ዐለይህ ሱናው በሱ ላይ ተፈክሮበት ከሱ በሆነ ኢጅቲሃድ ምን አደረገ ሰገድ ወልኢንሳን ኢዛ ዐሚለ ዐመለን ሙጅተሂደን ፊህ አንድ ሰው ሙጅተሂድ ሆኖ ስራ ከሰራ ደግሞ ማ ኸፋኢ ሱነቲ ሱናው ተሰትሮበት ቁድረ ዐለይህ ይመነዳበት አማ ባዕድ አን ተተበየነ ሱና ነገር ግን ሱናዋ ከተገለጸች በኋላ فإذا زاد على السنة فليس بمأجور فسنة ولا كتمر أجر له وعسى أن يسلم من الإثم من على بعد كوانجل سلام لفرج الأهل المهم موطات የለበትም ማለት ነው ከሱና አሰብተ ሱና ብለው ያሉት ገባናል አሰብተ ሱና የትኛው ነው የሚበልጠው አሰብተ ሱና የተባለው ሱና ለከል አጅር መረተይን ተተባለ አረ እንኳን መረተይን አልፍ መራ ቢሉት የትኛው ነው የሚበልጠው أصبت السنة إيه من الموضوع القاعدة الثانية ولتنيا قاعدة العبادات عبادات إذا وردت على وجوه متنوعة በብዙ አይነት ከመጡ ፈኢነሃ ቱፍዐሉ ዐላ ሃዚህ ልውጁህ በእነዚህ አይነት በእነዚህ አይነቶች ይሰራል አላ ሀዛ መረተን በዚህኛው መልክ አንዴ ወአላ ሀዛ መረተን በዚህኛው መልክ ደግሞ ሌላ ጊዜ እየተሰራ በዚህ አይነት እንግዲህ እንዲሰራ ይደረጋል ማለት ለምሳሌ አላሁ አክበር ካለ በኋላ ዱዓው ልስትፍታህ ከነቢዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲስ መጥቷል ወጀህት ወጅህ ብሎ ይበልጣል። ሱብሓነከ አላሁመ ብሎ ይበልጣል። አላሁመ ባዒድ ብሎ ይበልጣል። አላሁ አክበሩ ከቢራ በብዙ አይነት መሰለ። ይህንን እንግዲህ አንድ ቦታ ላይ አንድ ሰው ቆሞ ሁሉን ማምጣት የለበትም። ምንድነው የሚያደርገው? አንዷን ለአንድ አንዷን ለሌላ ጊዜ እያለ ይመጣል። ወፊ ዳሊከ ፈዋኢድ በዚህ ውስጥ እንደዚህ በማድረጉ ምን እያደረገ እያፈራረቀ የነቢዩን ዓለይሂ ሰላቱ ወሰላም ሱና በማምጣቱ وسط بزي وسط فوائد فوائد وشام الفائدة الأولى يمجمّر يواتكم فائدة من دنو الإثيان بالسنة سنوان ما أمتعتنا والعمل بها على جميع وجوهها سنوان فتك على وجهها مفزن بغلهم يا نبي صلى الله عليه وسلم سنة من هذا الرقم على فزن لأن النبي صلى الله عليه وسلم فعلها هكذا رسول صلى الله عليه وسلم بزيه أن يسركنا استشوفوا بايسروا سنورو باينا قدروا سنورو ሐዲስ ላይ አይመጣም ነገር አይደለም። ስለዚህም እሳቸው ከሰሩትና ከተናገሩት ነቢ ስ ሰለም ሰርተውታል ተግብረውታል እና ይህም የነቢ ስ ሰለም ፊዕል ነው ማለት ነው። እንደዚህ በማድረጉ ሁሉን ያዳረሰ ሰው መሆኑ በአንድ ብቻ አለመጣበቅ መረተን አንዴ የፋሉሃ አላ አገልወጅ በዚህኛው መልክ ይሰራታል። ወመረተን አንዴ ደግሞ የፋሉሃ አላ አገልወጅ በዚህኛው መልክ ይሰራታል፣ በሌላኛዋ ማለት ነው። ወለው እቅተሰረ አላ ነውዕ ሚንሃ በአንዷ ላይ አንድ ሰው ኢቅቲሷር ቢያደርግ ቢያሳጣ አንዷን ብቻ ነጠለና እችኛዋን ብቻ ነው በቃ መሰራባት ብሎ ቢል ለሁጅር አልበቂያ ሌላው የነቢ ስ ሰለም ሱና ሀጅር ይደረጋል ማለት ይተዋል ይተዋል ወለም ዩዕመል ቢሱና በሱናው አይሰራም ማለት ስለዚህ በሱናው እንዲሰራ ይኸው ቅድም እንዳልነው ከፋይዳው አንዱ መቀየሩ ይሄ የቀያየረ ያሳለፍነው አለ አይደለም የሩኩዕ ዚክሮች ብዙ ናቸው። የስጁድ እንደዚሁ አለ። እንዲሁም ደግሞ ረቢ ግፍር ላይም ላይ እንደዚሁ አለ። ዱዓው ሊትፍታህ ላይ አለ። እነዚህ አይነት ነገሮችን እየቀያየሩ ማድረጉ እንዲሁም ደግሞ ከሰላት በኋላ ያለው ዚክር ላይም እንደዚሁ ብለናል። حتى ሰላምታው ላይ ብለናል። ለሁጅረል በቅያ ሌላው ምን ይደረጋል? ሀጅር ይደረጋል ይተዋል። ሀጅር መደረጉ ደግሞ የነቢ ሰለላሁ ዐለይሂ ወሰለም ሱና አልተሰራበትም ማለትን ያስይዛልና ያ መሆን የለበትም ይሄ ጥቅም አለው ነው አልፋይደቱ ثانيه ሁለተኛው حفظ السنه የነብዩን አለይሂ ሰላቱ ወሰለም ሱና እንጠብቅበታለን لانك لو اهملت احدى الصفتين نسيت كصفتين ማለት ነው ሁለት ባህሪ ለምሳሌ ሁለት አይነት ነገር ቢኖርና አንዱ አንተ ብትተወው ይላሉ ለው አህመልተ ማለት ችላ ብትለው ኑሲየት ይረሳል ወለም ትሕፈዝ አይተሐፈዝ ገባናለም አንዳንዴ የሆነ ነገር ሳይሰራበት ሲቀር ሲተውት እዚህ ደረጃ ፍጹም እንደሌለ ተደርጎ እናፈቃለሁ ብሎ ተረሳ እንደሚባለው ጊዜ ማለት ነው። ሰውየው እናፈቃለሁ ብሎ ተቀረተ ቀረት ሲል ጭራሽ ሰዎቹ መልኩም ጠፋባቸው። ይሄ ሰው በኋላ ላይ ራሱ መጥቶ እንዴት ናችሁ ደህና ናችሁ ብሎ ሰላምታ እንኳን ቢቀራ እሺ ወአለይኩም ሰላም ስራ አለብን ሂድ ነው የሚሉት። ለምን የሰውየው ፍቅሩ ከቀልባቸው ወጥቶላቸዋል ለሰዎቹ ማለት ነው። ስለዚህም ሱናው ይኸው እንደዚህ የመረሳት ሁኔታ ይመጣበታል። ለዛ ነው የድሮዎቹ ምን ያደርጋል? ሐዲስ ለማሐፈዝ ከፈልጉ ይሰሩበት ይሰሩበት ጠዋት ማታ ይሰሩበታል። ያለ ኢማሙ አህመድ በጣም በብዙ ሺህ ነው ሐዲስ ያሐፈዙት። ያንን ሐዲስ ታዲያ ሲያሐፍዙ ሁሉንም እሰራበት ነበር ይላሉ። ሁሉንም ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ዋግምት ተመጠጡና ላገማቸው ሰው አንድ ብር ሰጡት የሚል አይነት ላይ ደረሱ። የዛ ጊዜ የነበረውን አንድ ብር ማለት ያንን ሰጡት። እዛ ጋር ሲደርሱ ዋግምት የሚሰራ ሰው ጠይቀው ፈልገው ሄደው አግመው አንድ ብር ሰጡት። ኢማም አህመድ ረሂመሁላህ ኢማም አልቡኻሪ አንዱን ሐዲስ ሲጽፍ ሁለት ረካዓ እየሰገዱ ሁለት ረካዓ እየሰገዱ ሁለት ረካዓ እየሰገዱ አይነት ለዛ ነው የእነሱ ዒልም እንግዲህ በረካ ያለ ኢማም ሻፊዒ አይረሳም። ኢማም ሻፊዒ አንድ ሰው የሻፊዒን ስም ለማጥፋት ማለት ነው ወዲያ ወዲህ ብሎ የሚያጠፋ ወላሁ አለም አይቻላል። ግን ለማጥፋት እንደው ቢነሳና ወዲያ ወዲህ ወዲያ ወዲህ ብሎ ቢውተረተር ራሱን ይዞ ገደል ይገባል እንጂ ማንንም አይወላም። ከተራራ ነው የሚጋጭ በፈለለ ምንም እንደው ከብዙ ዘመን ከተተከለ ተራራ ጋር ማለት ነው። ዝም ብሎ ነው የሚለፋው እንጂ ፍጹም አይሳካለት። ያ ምንድነው ኢኽላሳቸው ነው ያንን ስራ ይሰራው። حتى እነ ነዋዊን ሼክ ኢብኑ ዑሰይሚን رحمه الله ምንድነው የሚሉት የእሳቸው ሪያዱ ሳሊሒን የማይቀራበት መስጊድ የለም። حتى በሱና ላይ ችግር ያለባቸው ሰዎች እንኳን ሳይቀር ሪያዱ ሳሊሒን የማይወድድ ሁሉም ሪያዱ ሳሊሒን ያዘ። የዚህ ምስጢር ይላሉ የሰውየው ኢኽላስ ነው የሰውየው እኽላስ የተከተበው ለምን ነበር ማለት ነው ለአላህ ተብሎ ነው ሲሰሩ ለአላህ ብለው ስለሰሩ አላህ እሳቸው ረግጠውት የማያውቁትን ጭራሽ የዚህ ሀገር አለ እንዴ ተብሎ ጭራሽ የማያስቡትን ክፍል ሁላ አላህ ኪታባቸውን አዳርሶ ሼኹል ኢስላም ኢብኑ ተይሚያ ረሂመሁላህ የእሱ ኪታብ እንዳይሰራጭ ኪታቦቹ ተቃጥለዋል እሱ እስር ቤት ወርውረውት እንግዲህ እስር ቤት በስብሶ ሞተ ነው የሚባለው አይደል? ሌላ ሰው ቢሆን እሱ እስር ቤት ውስጥ ያስቀረው ቅራአትና ግድግዳ ላይ የጻፈው ሁላ ነው ምን የተባለው በኪታብ እየታተመ የወጣው ሱብሃንአላህ። ለማጥፋት ያልተደረገ ጥረት የለም የእሱን ዒልም ማለት ነው። ግን አላህ فأما الزبد فيذهب جفاء وأما ما ينفع الناس فيمكث في الأرض ዝም ብሎ ተራውን አላህ Subhanahu Wa Ta'ala እንዲወገድ ነው ያደረገው ይሄ ቆሻሻው ነው። አሁን ብረት እኮ የሆነ ነው ባሌስትራ በስብሶ እዛ ከቤተ ጀርባ ቀላኸው ቢያረፍትና ቢቆይ ብዙ አመት ቢቆይ ከላይ ያለው ምን ይሆነ ይሻልበታል። ሽትት ይችላልና ከዛ በኋላ ወስደ ቀጥቃጭ ተሰጠዋለህ። ቀጥቅጦ ቀጥቅጦ ቀጥቅጦ ያ የበሰበሰው ይራገፍና ምን ይቀራል? ምን ይቀራል? በራሷ ትቀራለች አይደል? በራሷ ስራ ትጀምራለች። ልክ እንደዚሁ ሐቅን ይዘው የሚሄዱ ሰዎች እነሱ ላይ የሚለጥፉባቸው የሆነ ወሬ ምናምን እነሱ እንደዚህ ናቸው፣ እንዲህ ናቸው፣ እንዲህ ናቸው፣ እንዲህ ናቸው በየዘመኑ ይባላል። ያ ሁላ ነገር እንግዲህ ዘመን እያለፈ ሲመጣ ምንድነው የሚሆነው? እየተሳለ እየተሳለ እየተሳለ እየተራገፈ ንጹህ አላህ ለሰውየው ትውስታ ያደርጋል። አላህ እኮ ቁርአን ላይ ነቢዩን ዓለይሂ ሰላቱ ወሰላም ወረፈዕና ለከ ዚክረክ ያንተን መነሳትህን ከፍ አድርገነዋል ሲላቸው እሳቸው ብቻ አይደለም ከፍ የሚሉ እሳቸው ብቻ ሳይሆን ሱናቸውንም የተከተለ በአጠቃላይ ከፍ እያለ ነው ከሳቸው ጋር ነው እንዴት ነው አንድ ሰው አሁን የሆነ ነገር ውስጥ ተሳፈረና የተሳፈረበት ነገር ወደ ላይ ወጣ። የተሳፈረበት ወደ ላይ እሱ እዛ ውስጥ ተቀምጦ ሳለ እሱ ወደ ታች ይወርዳል። እሱም እንደዚሁ በዛው በተሳፈረበት ነገር ውስጥ ነው የሚታቀፈውና አብሮ ነው ወደ ላይ ልክ እንደዚህ ሱና ውስጥ የገባ ሰው ለዛ ነው አሊማም ማሊክ ረሂመሁላህ ባጭሩ ምን ብለዋል? አሱነቱ ሰፊረቱ ነው። ሱና ማለት የኑህ መርከብ ናት። መን ረኪበሃ ነጃ ወመን ተኸለፈ ዐንሃ ተለከ ገሪቅ ወይም ያችን የተሳፈረ ሰው ውስጥ ያለው ማን ነው? ይችን ሰፊነቱ ኑህን የኑህ መርከብ የነዳት ኑህ ነው። እዚህ ደግሞ ሱናውን እየነዳ ያለው ነብዩ መሐመድ አለይሂ ሰላቱ ወሰላም እሳቸው ከፍ ሲሉ ከእሳቸው ጋር አብሮ ከፍ ብሏል። ይሄ ያ ደግሞ ያልገባው ምን ተከለፈ አና ገሪቀ ፊ ቢሃሪ አልሀዋ የሀዋ ባህር ውስጥ ይህም ሰምጧል። አክትሞለታል ህይወቱ ማለት ነው። አላህ ይጠብቃል። እነዛ እንኳን ውሃ ውስጥ ነው የገቡት። ይሄኛው የባሰ ነገር ውስጥ ነው የሚገባው። አልፋኢደቱ ሳሊሳ ሶስተኛው ጥቅም አልኢንቲባሁ ሊተዓቡድ ሊላሂ ተዓላ አልኢንቲባሁ መንቃት ይህንንም ይጠቅመናል። ሊተዓቡድ ሊላሂ ተዓላ ለአላህ ስብሓነሁ ወተዓላ ተዓቡድ መንቃት ቢሃዚህ ሱና በዚች ሱና ሐታ ላ የኩነ አምሩከ ዓላ ሰቢል ልዓድ ሱብሓነላህ የተለያዩ የሆኑ ዚክሮችን ማለት ነው እያፈራረቀ አንድ ሰው ማለቱ ነው ሱና ያለበት ምክንያት ፋኢዳው አንዱ አሉ ይህን ዒባዳ ሲሰራ እንቲባህ እንዲኖረው በንቃት እንዲሰራው ያደርጋል ሐታ ላይኩን አምሩከ አላ ሰቢል አለ ጉዳይህ እንዴት እንዳይሆን ዝም ብሎ በተለምዶ የሚሰራ እንዳለ ዝም ብሎ ለምሳሌ እቺን ሱብሃነ ረቢል አዚም የማይቀይራ ሰው በቃ ጎንበስ ሲል ሁሌ የሚለው ሱብሃነ ረቢል አዚም እዚህም ጋር የሚጨምረው የሚቀንሰውም ስለሌለው እዚህም ሲቆም ልክ እንደዛው አዳ የሆነበትና ሳያስብ ሳያስብ እንኳን በመስራት ማለት ነው ምን ይሆናል ይሄ ሰላቱ ሁሌ ስለማይቀያየረው ዚክሮቹ ምናምን ከነብዩ የመጡትን ሁሉንም ስለማያፈራረቅ አዳ ነገር ይሆናል እሱ የሚሰራው ነገር በተለምዶ ይሆንበታል ማለት ያ ደግሞ ምን ያመጣበታል ኢባዳውን ለዛውን ይቀንስበታል لأن كثيرا من الناس ብዙ ሰው إذا أخذ بسنة واحدة صار يفعلها على سبيل العادة አንድ ሱና ከያዘ صار يفعلها ይተገብራታል على سبيل العادة በምን መልክ በአዳ መልክ በቃ በተለምዶ መልክ ولا يستحضرها ልቡ ውስጥ አያመጣትም አሁን እኔ እየሰራ ያለሁት ነብዩ ሰለላሁ ዐለይሂ ወሰለም ስለሰሩት ነው የሚለውን ልቡ ላይ አያመጣውም ማለት ላኪን ነገር ግን إذا كان يعود نفسه أن يقول هذا مرة ራሱን የሚያለማምድ ከሆነ ይችን አንዴ በመጠቀም وهذا مرة እችኛዋን ዚክር ደግሞ ሌላ ጊዜ ለመጠቀም እንደዚህ የሚያደርግ ከሆነ صار منتبها للسنة ለሱናዋ ሁሌ ምን ይሆናል ነቃ ያለ ሲሆን ለሱናዋ የነቃ ሆኖ ዒባዳ ይፈጽማል ማለት ይሄ ጥቅም አለ فإذا قال قائل بايك على تناغاري كتناغر ما هي الحكمة في أن ترد السنة مختلفة في بعض الأمور في صفاتها من ددنا طببو في أن ترد السنة سنة وممتعته مختلفة يتلاعي هنا في بعض الأمور بأن النجروس لي في صفاتها صفة هنا تولي عندنا بالله لمن كتبال قلنا الحكمة والله أعلم حكمة ونلالن الله الله ነው የሚያውቀው ከዚህ በበለጠ መልክ እስከምናውቀው ድረስ እችን ነው የምንናገረው እያሉ ነው እንግዲህ አወለን የመጀመሪያው አላ ያሕሱል አልመለል የተለያየበት ምክንያት ስልቸታ እንዳይፈጠር ነው ሊልሙተዓቢዲ لمتعبد متعبد مالك لا أملاك شيء لم يملك شيء لأنه إذا بقي على شيء واحد قدم عند سناجر سويتنا بعد نجر لم يكر فقد يلحقه الملل في ذلك مثل شيء سلزين من تدرق ماله زور زور تدرق لا يجت على نجر ثانيا ولتنيو أن بعضها قد يكون أهون من بعض أن لك أن بيك ألا لم ليهون شلا ويقوم عن الثاني الذي هو أشق منه ويقوم يقوم اللتال مالتنا هي يتيازلت እንግዲህ ሶስት አራት ዚክር መጣ በአንድ ጉዳይ ላይ አንዱ ሰውየው በደንብ ተሐፈዘለት አራቱን አየ አራት አይነት ከመጣ አራቱን ሲያው አንዱ ቀለል አለው ሐፈዘ ይሄ ታዲያ ይሄው አነ بعضها قد يكون اهون من بعض ያለው ቀለል ያለ ይሆናል ስለዚህ ከሁለተኛው አብቃ ወሪ አንዱን መያዝ ويقوم عن الثاني كولتين يقوم له تعالى الذي هو اشد منه የሚከብድ ከሆነው لان بعض الصفات من الوارد في العبادات በኢባዳ ላይ ከመጡ አንዳንድ ሲፋቶች ውስጥ እኮ يكون يكون أخف من بعض في بعض الأحيان በአንዳንድ ሁኔታ ላይ አንደኛው ከሌላው ምን ይሆናል እነ بعض الصفات አንዳንዱ ሲፋት من الوارد የመጣው من العبادات ከኢባዳ ውስጥ في العبادات يكون أخف من بعض ከሌላኛው ቀለል ያለ ነው የሚሆነው في بعض الأحيان በአንዳንድ ጊዜ ላይ አንዳንድ ጊዜ ላይ فيكون في ذلك بزيوس يهون التالي من مراعاة التخفيف على العباد በባሮች ላይ የማቅለል ሙራዓት ማለት ማቅለልን መጠባበቅ ማቅለልን መጠባበቅ ይገኝበታል። ወአድሪቡ ሊሃዛ መሰለና ምሳሌ ልስጥህ። አድሪቡ ማለት እውነት አለቁ ሊሃዛ ለዚህ መሰለ ምሳሌ ግን ብዙ ጊዜ እንግዲህ ምሳሌ ምሳሌ አመጣ ይባላል አይደል ምሳሌ አመጣ። ምሳሌ እኮ በእግሩ እየሄደ አይደለም የሚመጣው። ምሳሌ አመጣ ማለት ምሳሌ ሰጠ ማለት ወይም ደግሞ ሰጠ ራሱ የሚለው እኮ የተወሰቋል ነው። አሁን ቢሆን ሰጠ ሰጠ ማለት እስክሪብቶ ሰጠ። ምሳሌ እንደዚህ ተነስቶ አይሰጥም። አሁን እንግዲህ ምሳሌ ሰጠ፣ ምሳሌ አመጣ እንደሚባለው እዚህ ምን ይባላል? ወረበ መሰለን ምሳሌ አመጣ ለማለት መታ ይባላል። ያው አረብኛው ነው ይሄ ሰጠ ለማለት ነው። እሺ ወአድሪቡ ለሃዳ መሰለን በዚህ ምሳሌ እሰጣለሁ፣ በዚህ ምሳሌ አመጣለሁ አሉ። قد يكون الإنسان في شغل عند سو بشغل وسط اللي هون يشلال قد يكون في شغل بشغل شغل ما له سرا موتر وسط هنا سرا موتر ويحب يفلق أن يأتي بذكر المشروع مشروع يهون ذكر أي يفلق ويطول عليه يرزم البثال لو قال سبحان الله والحمد لله الله أكبر 33 ይህንን ሰላሳ ሶስት ጊዜ ቢለው سبحان الله والحمد لله الله أكبر ሰላሳ ሶስት ሰላሳ ሶስት ጊዜ ማለት ነው እያንዳንዱ ቢል ይረዝምበታል ويسهل عليه أن يقول سبحان الله عشر مرات الحمد لله عشر مرات الله أكبر عشر مرات هي ቀላል ነው አይደል አስር ጊዜ سبحان الله አስር ጊዜ الحمد لله አስር ጊዜ الله أكبر ማለት ይቀለዋል فيكون في هذا التنويع በዚህ ተንዊዕ ውስጥ ይሆናል ማለት ነው ይገኛል አለ ማለት ነው شيء من التيسير كما قرات يهون نجر الله والتسهيل كما قللم على العباد بباروش لك إلا ريب منم اللهم منا أن هذه الصفة الصفة الأخيرة يمترشوا أخف على المكلف بمكلف لك ألا اللي على كنش من الصفة الأولى كما جمّر يوم فإذا طنطين كما أمتأت ثلاثة أرمي فقال أبدا ثالثا ሶስተኛው أن الإنسان إذا نوع العبادات አንድ ሰው ዒባዳዎችን በተለያየ መልክ ሲያመጣቸው فإنه يكون أحضر لقلبه ቀልቡን የበለጠ ያስገኝለታል ቅድም ያልነውን እኮ ደግሞ ይጀምጡ ያለው ይባላል ዞር አድርገው ደገሙት ራሱ እንጂ ከላይ የመጣ ነው ራሱ ነው لأنه إذا اتخذ عبادة واحدة دائمة كل ጊዜ ማለት ነው አንድን ዒባዳ በዘውትር የሚይዝ ከሆነ فقد يفعلها بصيغة أوتوماتيكية እንግዲህ አውቶማቲክ በሆነ መልኩ ይሰራዋል አሉ። በቃ በተለምዶ ማለት ላ ዩሕሱ ቢሃ ምንም አይሰማውም። ለምሳሌ እዚህ ታህያት ይቀራል። ምን ይላል? ጨርሶታል ታህያቱ ግን ምን በምን ጋር አልፎ እዚህ እንደደረሰ አያውቀውም። ባል ይሄ ነው ሱብሃንአላህ ላ ዩሕሱ ቢሃ ወላኪንሃ ነገር ግን ያላት እንዴት ነው? ሊአነሃ ዓደቱሁ ዓዳው ስለሆነች በአንዴ ጸጥ አድርጓል። فهو الصير يسبح تسبيح درجات ويهلل لا اله الا الله الى ويكبر الله اكبر الى وهو لا يدري ماذا قال من ذلك لا ብቻ አንዳንዴ እኮ ተስቢህም የሚል ሰው እንደዚህ ነው። ይሄ ተስቢህ የሚሆኑ ሰው አለ እንዲህ እንዲህ እንዲህ እንዲህ ያደርጋል። በሀሳብ ውስጥ ወይ ሆኖ ሊሆን ይችላል፣ ወይ ደግሞ ሰው እያዋራህ እያዋራህ ማለት ነው። ስምጥ ብሎ ይጎትታል። አሁን እሱ በምን ላይ ነው ያለው? ዚክር ላይ ነው ያለው። ዚክር ይባላል ወይ ታዲያ? ዝም ብሎ አደተን ሆኖበት ነው። ኸይር እንግዲህ እንዲህ ያለውን ነገር ምን ለማድረግ ነው? ለመጠገን ነው የመጣው ማለት ነው። ወላኪን ቢናአን ዐለል ዐዳ ይኸውላችሁ ወላኪን ነገር ግን ቢናአን ዐለል ዐዳ አዳው ላይ በመገንባት ወይም ደግሞ ከአዳው በመነሳት ማለት ነው ይሰራዋል። ولهذا ስለዚህም إذا لم ينتبه تجده يأتي بالنوع الذي كان يعتاده كثيرا إذا لم ينتبه ካልነቃ ተጅዱሁ ታገኘዋለህ ያእቲ ቢነውዕ ለዚ ካነ የዕታድሁ ከሲራን ብዙ ጊዜ በለመደው ነገር ሲያመጣ ነው ለምሳሌ ስብሓነ ረቢ አልዓዚም የሚለውን አለ አይደለ ሌላ ነገር ስቡሑን ቅዱሱን የሚለውን ወይ ሌላ ዚክሮችን ስብሓነከ አላሁም የሚለውን እንደዚህኛዎቹን ካላስለመደ ሰውየው ምንድነው የሚሆነው ሁሌ ማለት ነው በቃ ያችሉ ለምዷል ጉንበስ ባለ ቁጥር ሐሳብም እየወሰደው ዝም ብሎ ያችኛዋን ይላትና ይነሳ ግን የሚቆጣጠር ራሱን እየለዋወጥኩ መምጣት አለብኝ ሁሌ ምን እንዳይሆን ይሄ ነገር ዝም ብዬ በቃ በደመነፍስ እንዳይሆን ማለት ነገሩ ትኩረት ሰጥቼው እንድለው እየቀያየርኩ ነው መምጣት ያለብኝ ብሎ የሚለውን በቆራጣነት የገባውን ሰው ነው ረሱ አንልም። የትኛዋን ነው የሚያመጣት የሚመስላችሁ? ለውጦ ያችን ያለመዳትን ነው የሚያመጣው? ላ ያቹ ምላሱ ላይ ከልጅነቱ ጀምሮ ያላትን ዝም ብሎ ይላትና ሰሚ አላሁ ሊመን ሐሚዳ ምናምን ካለ በኋላ ስጄ ሊለው ይችላል። ለካ ቅድም ዝም ብዬ ነው ያለፍ አላስተዋልኩም ማለትም ያውቃል ማለት አልሙሂም ወለሃዛ ለዚህ ነው እኮ አሉ ኢዛ ለም የንተቢህ ካልነቃ ሰውየው ካልነቃ በሆነ ነገር ውስጥ እንግዲህ ገብቶ ተጅዱሁ ታገኘዋለህ ያእቲ ቢነውዕ ለዚ ካነ يعتاده كثيرا ብዙ ጊዜ በለመደው በዛች ነው የሚያመጣው ላኪን ነገር إذا كان يراعي الصفات إذا كان يراعي الصفات المختلفة የተለያዩ የሆኑ ሲፋቶችን ማለት ነው ሙራዓት የሚያደርግ ከሆነ የሚጠባበቅ ከሆነ አንዷን ያመጣታል አንዷን ዚክር ሌላ ሰላት ላይ ደግሞ እንደዛ እያቀያየረ አንደኛው ረካዓ ላይ ሌላውን ካለ አንደኛው ረካዓ ላይ እየቀያየረ ሲል አልዋሪዳ የመጡትን ማለት ነው የመጡትን የተለያዩ የሆኑ ሲፈቶችን እየቀያየረ የሚጠባበቅ ከሆነ فإن ذلك يكون أحضر لقلبه ለቀልቡ የበለጠ ቀልቡን አስገኝ የሚሆነው ይሄ ነው وأجمع ቀልቡንም ሰብሳቢ የሚሆነው ይሄ ነው هذه بعض حكم اختلاف الصفات في العبادات ይሄ እንግዲህ ከፊል حكم ልንለው ጥሩ ነው هذه بعض حكم እሺ ህክማዎች፣ ጥበቦች፣ ከፊል ጥበቦች ናቸው። እነዚህ አሁን የጠቀስናቸው እክትላፉ ሲፋት የሲፋቶች መለያት ፊል ዒባዳት በዒባዳዎች ሲፋቱ ወይም ደግሞ የዒባዳ የምናደርግበት አይነቱ ማለት ነው። የመለያየቱና በብዙ መልኩ የመጣበት ጥበቡ ይሄ ነው። ሐታ እንደው እንኳን ይሄ ሱጁድ ሩኩዕ ውስጥ በምንለው ይቅርና ሶላት አሁን ከአስር በኋላ እንደ አንዳንድ ዑለማዎች ሰበብ እንኳ ያለውም ይከለከላል። እንደ ሌሎቹ ደግሞ ሐቁም እሱ ነው። ሰበብ ያለው ይፈቀዳል። ሰበብ የሌለው ሶላት ይከለከላል። ከአስር በኋላ ሰበብ የሌለው ሶላት መስጊድ ከገባ አንድ ሰው ሰበብ አለው። መስጊድ መምጣት ተህየተል መስጊድ መስገድ አለበት። ረሱሉ ሰለላሁ ዐለይሂ ወሰለም አንዳችሁ መስጊድ ሲገባ ፈላ እንጂ ሙሰሊ ረካቴን ሁለት ረካት ስግደት ሳይቀመጥ ብለዋል። ይሄ ሰዓት አልገደቡለትም፣ ሙጥለቅ ነው። አልሙሂም እንደዚህ ያልሆነ ሰበብ ያለው ካልሆነ በስተቀር ያለምንም ኺላፍ ይከለከላል። ሙጥለቅ ሰላት አሁን ልስገድ ብሎ ቢል ከአስር በኋላ ተነስቶ በቃ ሰላት ከጠዋት ጀምሮ እስከ ዙሁር ድረስ እንደሚሰገደው ክፍት እንደሆነው አሁን በቃ ልስገድ ብሎ ሙጥለቅ ሁለት ሁለት ረክዓ እየሰገድኩኝ አላህን ላምልክ ብሎ ቢል ይከለከላል ሶላት። ነቢ ስ ሰለም ከልክለዋልና ማለት ነው። የማይሰገድባቸው ወቅቶች አሉ ብለው የገደቧቸው ስላሉ እሙ የሚያነሳሁት ለምንድን ነው ለምንድን ነው የተከለከለው? ለምን ተከለከለ? ለምንድን ነው የተከለከለው ስንል የተከለከለበት ምክንያቱ አንድ ምክንያት ምንድነው? የሰው ልጅ በአንድ ነገር ላይ ሲዘወትር ይደለዝላል። ስልችት ማለት ውስጥ ይገባል። ገባናል? ስለዚህ አላህ ይሄንን ሶላት እንዲናፍቀው ምን ተደረገ? ክፍተት ክፍተት በመሃል የተከለከለ ሰዓት ተደረገ። ይሄንን ነው የሚሉት ወለም እንዲናፍቅ ሶላት እንዲናፍቅ ማለት ከአስር ጀምሮ መስገድ አይቻልም። እስኬት አህስ ነው የሚጠቀም ሶላት ይናፍቃል። ይሄ እንግዲህ ለማን ነው ይሄ ሶላት ለሚናፍቀው እንጂ አሁን ለኔ አይነቱ ሷም አምስቷም ከብደው ያቲ والإمام جالس للتسليم السلام عليكم للبارجين صلاة من لدن ይላል እንደ ጀግና صلاة من لدن ቶሎ በል እየሮጠ ይበል ሰላም አለይኩም ጀ አዛኑን እኮ ሰምቶታል ግን አዛን ለሱ ምን አይደለም ጥሪ አይደለም ባረን አዛን ይጠራል አይመለከትም ማለት ነው። ሀታ ተኝተን እንኳን ምንድነው የምንለው? ቆይ ቃል እስከ ቃል ተኛ እስከ ቃል ተኝቶ ሸይጣን እኮ ይገርማል። እንደው ሱብሃንአላህ ይህንን የመሰለ አቅል አላህ ሰጥቶት አንድ ሰው እንዴት አድርጎ ሸይጣን ተስተኸፋ ቀውመሁ ፈአጣዑሁ እንደሚባለው እንደው በጣም ነው የሚያጃጅለው ሰውን ማለት ነው እንጂ አንድ ሰው የመንገዱን እንኳን ማሰብ አለበት። መንገዱን መቼም እሱ ሳሂብ ፈጥዋ አይደለም። ኹጥባ ባልተቤት የሚባሉ አሉ፣ ወልዮች ናቸው ይባላል። <laughs> በአንድ እርምጃ በቻ ይደርሳል ይባላል። <laughs> እሷ አሁን ሳሂብ ኹጥባ ቢሆን ውዱ ማድረግ አለበት። እሱ እንደዛም አይደለም። በአንድ እርምጃ መስጊድ አይመጣም። የመንገድ ሂሳብ አለ ማለት ነው። እንደገና ደግሞ ምን አለ? የውዱእ ሽንት ቤት የሚገባበት አለ። ተነስቶ ሽንት ቤት ገብቶ እዛ ላይ መታጠብ ካለበት ደግሞ ታጥቦ ሌላ አራተኛ ችግር ነው ታጥቦ ሽንት ቤት ገብቶ ውዱ አድርጎ መስጊድ መጥቶ እንዴት ይደርሳል ኢቃም እየተባለ ነው ሌላ ያው አንድ 15 20 ደቂቃ በኋላ ሊደርስ ይችላል መስጊድ የዛ በኋላ እንግዲህ ሁለተኛ ኢማም ሆኖ ያሰግዳል እንግዲህ خطأ ነው እንደዚህ መሆን የለበትም ማለት ነው ሸይጣን ያሳልላል ሰዎችን ነቃ ማለት ያስፈልጋል هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين